الذين تابوا وأصلحوا وبينوا فأولئك أتوب عليهم وأنا التواب الرحيم إن الذين كفروا وماتوا وهم كفار أولئك عليهم لعنة الله أولئك عليهم لعنة الله والملائكة والناس أجمعين خالدين فيها لا يخفف عنهم العذاب ولا هم ينظرون وإلهكم إله واحد لا إله إلا هو الرحمن الرحيم إن في خلق السماوات والأرض واختلاف الليل والنهار والخلق التي تجري في البحر بما ينفع الناس وما أنزل الله من السماء وما أنزل الله من السماء من ماء فأحيا به الأرض بعد موتها وبث فيها من كل دابة وتفريف الرياح والسحاب المسخر بين السماء والأرض لآيات لقوم يعقلون ومن الناس من يتخذ من دون الله أندادا يحبونهم كحب الله والذين آمنوا أشد حبا لله ولو يرى الذين ظلموا إذ يرون العذاب أن القوة لله جميعا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 ሰው እውቀቱን ለወገኑ ማካፈል ሲጠበቅበት በተለያየ ምክንያት የሚደብቅ ከሆነ በዚህ ሳቢያ ሊመጣበት የሚችለውን ጦስ ወይም መዘዝ እየገለጠ ነበረ ያቆም ነው ሀሳቡን ለማያያዝ ቀዳሚው አያት ላይ እንነሳለን እና እንግዲህ አላህ Subhanahu Wa Ta'ala እንደሚታወቀው ዑለማው ኢስላም አልዑለማው ወረሰቱል አንቢያ ተብለዋል ታወቁበት ትልቅ ቦታ ነው ያላቸው ነብይ ያው የመጨረሻው ነብይ ተደምድሟል ከዚያ በኋላ በዑለሞች አማካይነት ነው ሪሳላቸው ተቀማ ቀን የሚችለው ዑለሞች ከሰነፉ ያው ነብይ ከስራ ወጣ ማለት ነው ስለዚህ በተለያየ ምክንያት አንዳንዶቹ አላህ እውቀት ሰጥቷቸው ያንን ኃላፊነታቸውን ለመወጣትና ህዝባቸውን ለማገልገል ያልታደሉ አሉ እነዚህ አይነት ሰዎች በአላህ ዘንድ በምን እይታ እንደሚመዘኑ እያሳየ ነው ያለው ማለት ነው إن الذين يكتمون ما أنزلنا من البينات والهدى እነዚያ እኛ ለህዝባችን ያወረርነው የሆነውን መመሪያና ማብራሪያ የሚደብቁ የሆኑት ይላል ሁዳ ማለት እንግዲህ ለዲንም ለዱንያም ለአካላም ለመንፈስም የሚጠቅሙትን መመሪያዎች አላህ አውርዷል እነዛ መማሪያዎች ደግሞ ማብራሪያ ሰጥቷል ለማለት ነው አንዱ አያት ሌላውን እያብራራና እየገለጠ ከዛም ደግሞ የነብዩ ሐዲስ አለይሂ ሰላቱ ወሰለም ይበልጥ እየገለጠው ነው የመጣው እነዚህን ያወረንላችሁን መመሪያዎችና ማብራሪያዎች በኃላፊነት ከተረከቡ በኋላ ህዝባቸው ያንን አገልግሎት እንዲሰጡ ሲጠብቋቸው እንዲሁ በተለያየ ምክንያት የእኔን አማና የሚፈይኑና ህዝባቸውንም የሚከዱ የሆኑ ካሉ ይላል ኡላኢከ ይላኑሁም الله እንደ አይነቶችን ሰዎች አላህ Subhanahu Wa Ta'ala ያባረራቸዋል ይረግማቸዋል ይላል ለምን ኸዋና ናቸውና ጌታን የጣለባቸውን ኃላፊነት እንደገና ከህዝባቸው ደግሞ የሚጠብቀውን ጸጋ በመደበቃቸው በሁለቱም በኩል ወንጀለኞች ናቸው በመሆኑም አላህ Subhanahu Wa Ta'ala እንደ አይነቶችን ወገኖች አጥብቆ ይረግማቸዋል ወላአንሁም ላይኑን ሌሎችን ተራጋሚዎች እንዲረግሟቸው ይደረጋል ይላል አላህ የረገመው ሰው ሌላ ረገመው አረገመው ምንም አያስፈልገውም ነበር ይህን የቁጣውን ክብደት ለማሳየት ነው ማለት ነው እኔ ከራመት ያባረራቸዋለሁ ረግማቸዋለሁኝ እንደገና ደግሞ በቀጥታም ሆነ በተዘዋሪ ሌሎች ተራጋሚ ኃይሎችም እንዲጨማምሩላቸው አረጋቸዋለሁ ይላል ማለት ነው መላይኮች ያው የአላህ ቅን አገልጋዮች ናቸውና የአላህን ወዳጆች ሁሉ ይወዳሉ የአላህን ጥላቶች ሁሉ ይጠላሉ ስለዚህ አላህ አንድን ሰው በሚወድ ጊዜ ዩናዲ ጅብሪል ይላል ሐዲስ ጅብሪልን ይጠራና ያው ዋናው ተወካውን ኢኒ ኡሂቡ ፍላነን ፈአሂበህ እኔ ገሌን ወድጀዋለሁና ውደድ ብሎ ያዘዋል ፈይሂቡሁ ጅብሪል ثم يعلن حبه في السماوات ከዛ በኋላ ረብ العالمين ገሌን ወዶታልና ውደዱት ብሎ አዋጅ ያወጣል ጅብሪል በሁሉም ሰማያት ላይ ማለት ነው ሁሉም መላእክቶች በሰማይ ያሉ መላእክቶች ሁሉ ይወዱታል ثم يدعو له القبول في الارض ከዛ በኋላ እንደገና የአዋጁ ወደ መሬት ይወርድና በምድር ላይ ያሉ ሰዎች ሁሉ የሚወዱትና የሚያከብሩት ይሆናል ከአላህ የመጣ ስለሆነ ማለት ነው በተቃራኒው ደግሞ መጥፎ የሆነ እንደው አላህ ይጠላውና ጅብሪልን መጥቶ ገሌን ጠልቼዋለሁና ጥላው ብሎ ይነግረዋል ያኔ ጅብሪል አሁንም በሰባቱ ሰማያትና እስከ ምድርም ድረስ ይህ ሰው እንዲወገድና እንዲጠላ ያደርጋል ይላል ማለት ነው እና ከእንዲህ አይነት ወንጀል እንግዲህ ዋነኛው መገለጫ ኪትማኑል ኢልም ሆኖ አንዱ መጣ ማለት ነው ኪትማኑል ኢልም ሌሎቹ እንግዲህ በተለያየ ወንጀል ጌታ የሚጠላቸውና የሚረግማቸው ይኖራሉ ስለዚህ ጀራኢም ነው መቼም ብዙ ነው የሰው ልጅ ጥፋቱ ግን ኪትማኑል ዒልምን ብዙ ሰዎች እንደዚህ ከባድ ወንጀል አድርገው አያውትም ማለት ነው አዲ ነገር ቢፈልግ ያስተምር ባያስፈልግ ምን ችግር አለው ብሎ ነው ብዙ ዑለማ እንኳን የተባሉ ሳይቀሩ ለዛ አይነት ግንዛቤ ያላቸው አሉ እኔ መጥን መጥቶ አስተምረኝ ብዬ አልከለከልኩትም እኔ እስካልመጡ ድረስ ምን ላድርጋቸው እያለ ዝም ብሎ የዛን ማብራቱ ነው የሚቀመጥ አለ ይህ አግባብ አይደለም ማለት ነው ሰው ያላወቀ ሰው ያላወቀው ነገር ሰው አይናፍቀውም የዕልም ፋይዳ የማያውቅ እስከሆነ ድረስ ህብረተሰቡ ማስተዋወቅ አለበት ራሱ ማለት ነው ዳዋ ማድረግ መንቀሳቀስ አለበት አሊም የሆነ ሰው ካልተንቀሳቀሰ ማን ያውቀዋል ማንኛውም ነገር የላም ወሳኝነት አለው ለዲንም ለዱንያም ጉዳይ አንድ ነገር ባስተዋወቅ ቁጥር ሰው ይፈልገዋል ያ ነገር መጠቃሚ መሆኑን እያወቀ ማለት ነው ተፈልገው አልማዝ ወርቅ ቢኖርስ በድሪቶ ተቀለ ጓዳ ተቀበርከው ማን ያውቃል አንተ እንደዛ አይነት ዕቃ እንዳለ ማን ያውቃል አንተ ወጣ ይጠይቅህም ማለት ነው ግን አንዳንድ ብልጣ ብልጦች የማይረባው ዝም ብሎ አልተፊሻል ዕቃ ሰርተው ያብለጨልጩትና በማረብ ላይ አቅርበው ይሄን የመሰለቃ ታይቶ አቅም እንዳያመልጣችሁ ምናምን ብሎ ሲያራግበው ያንን የሚሸምተው ሰው ማለት ነው አይደለም እንዴ ስለዚህ ድንም እንደዛው ነው ማለት ነው ይሄ ነገር እኮ ከአላህ የመጣ ኑር ነው አፈራችሁ ዱንያችሁን ነው ትነውራላችሁ ይጠቅማችኋል ብሎ ባለቤቱ ባስተዋወቀ ቁጥር ሰው ይጠቅማቸውን ይወዳሉ እንደዚህ ነገር ማካለ ብሎ ትኩረት ይሰብና ወደዛ መጥተው ሊገበዩ ይችላሉ ማለት ነው ምን ብለህ ጋፈ ጋፈ ቀብረት አስቀመጥከው ግን እንዴት አድርጎ መጥተው ይጠይቃል አንተ ጋር ጥቅም እንዳለ አያውቅም ምን ያህል አስፈላጊ መሆኑ አይገባውም መጀመሪያ አስተዋውቀው ካስተዋወቀው በኋላ ነው ከዛ በኋላ የራሱ ስንፍና ካለ አንተማ ተጠየቀበትም ማለት ነው ሰዎች ግን ብዙ ጊዜ መጥተው ታላባበሏቸውና ዴት አልጠኗቸው ይህን ስራ የማይሰሩት ዑለሞች በጣም ብዙ ናቸው ማለት ነው እንዳውም ውርደት ይመስላቸዋል ማለት ነው ምናለበት ሰው በሙያው የደከመበት ነው ስንቱ ታውረድ አሳልፏል ያን ነገር ሰዎችን በተለያየ መልኩ ካስረዳቸው ይገባቸዋል ብዙ ቢቀር የተወሰነ ተከታይ አያጣም ማለት ነው ያ ከሆነ ደግሞ አላህ ብዙ ህዝብ የሚቆጠር ካላፈራ ኃይለው የሚችለውን አህል መልእክቱን ለማስተላለፍ እሱ ላይ መስመል የመልእክቱ መቋረጥ የለበትም ቅድም እንዳልኳቸው የነብዮች ዋሪፎች ናቸው ያላህ ዑለማው ኢስላም ስለዚህ ዋሪስ የሆነ ሰው ቢያንስ ቢያንስ የወረሰውን ንብረት ለአንድ ሰው እንኳን ማስተላለፍ መቻል አለበት ከዛ ሁለት ሰው ከተገኘ ሶስት ሰው ከተገኘ ማሻአላህ ነው እነዛ ደግሞ ካስተላለፉ ሰንሰለቱ አልተቆረጠም ማለት ነው ምን ብለህ ከተኛ ግን አንተ ላይ ቆመ ማለት ነው ለምንድን ነው የኔ ሪሳላ አንተ ላይ የቆመው ብሎ አላህ ነገ ይጠይቃል ማለት ነው ረሱሉም ይፋረደዋል ስለዚህ ይሄ ሊታወቅ የሚገባው ነገር ነው ማለት ነው እና እነዚህን የክቱሙነ ማ አንዘልና ምን البينات በተለይም علم الدين በቁርአንና በሐዲስ ዙሪያ ያለ ነገር በቀጥታ ከአላህ የመጣ አማና ነው ከዛ ጋር የተዛመዱ ነገሮች ሁሉ በሙሉ መሳሊህ አዲን ወዱንያ ያላቸው እውቀቶችም እንደዛው ነው ከአላህ ነው የመጣው በቀደርም ቢሆን በወህይም ያልመጡ እውቀቶች አሉ አላህ በተፈጥሮ የተለያዩ ወቀቶች የዱንያ እውቀቶች ይሰጠዋል አንድ ሰው ያንን እውቀቱን ለወገኑ ማበርከት አለበት የአላህ ማና ነው ማለት ነው እንደሱ እንደሌላው ደንቆሮ ሊያረግ ይችላል ነበር ግን የተወሰለ እውቀት ተፈጠ ያንን ወቀቱን ለሙስሊሞቹ በረከት ሙስሊሞች ይጠቀሙበታል ማለት ነው እነሱ ተጠቀሙ ቁጥር ደግሞ ዲኑ የበለጠ ተጠቃሚ ይሆናል ምን አገባኝ የሚል ስሜት ያለው ሰው ግን ይህን ሁሉ አማና ይበላና በመጨረሻ የአላህን ርግመት ሸምቶ ይመለሳል ማለት ነው አዘነላህ እና ወክሙነ ማንዘልና ሚነል በይናቲ ወልሁዳ ያወረርንላቸውን መመሪያና ማብራሪያ የሚደባብቁ የሆኑ ወስላቶች ይችላል እንደ አይነቶቹን አላህ Subhanahu Wa Ta'ala እጅግ አጥብቆ ስለሚቀየማቸው ይረግማቸዋል ከዚያም እንደገና ሌላ ተራጋሚዎች ኃይሎችንም አስተልፎ እንዲረግማቸው ያደርጋል ይላል እሱ ራሱ ሳይቀር ይረግማል ሳያውቅ እሱ ራሱ ሳይቀር ምክንያቱም ወስላታን ሰው ኃይንን ሰው የሚወዳለ ማንም ሰው መጥፎን ያጥፋው ነው የሚለው አይደለም እና ዛሊምን አላህ ያጥፋው እያልክ ትራገማለህ አንተ ራስህ ግን አንተ ዛሊም መሆንን አታውቅም ራስን በራስ ያስረግማል ሌላው ቀርቶ አላህ አላ ኩሊ ሸይን ቀድር ነውና ማለት ነው ካይንን ሰው ሌባ ሰው አጭበርባሪ ማን ባለ ሁሉ ሰው ይጠላዋል ሁሉ ሰው ይረግመዋል ግን አንተ ላይ መኖሩን ትረሳለህ አንተ ማብረህ ታራግማለህ አብረህ ማለት ነው ለአይነቶችን መጥፎች ከሆናችን አላህ ያጥፋቸው ትላለህ ማሻአላህ እሺ ብያለ ይላል አላህ አንተና አንተ ግን እና ይሄንን እንግዲህ ለአንሁም ላኢኑን حتى الحيوانات እንስሳት እንኳን ሳይቀሩ ሙሽ ዑቀላዎች حتى الحيتان في البحر الى الماء እና ድርቅ በሚሆንበት ጊዜ የተለያዩ ነፍሳትና እንስሳት በውሃ ሲቆሉ ራብ ሲላቸው هذا بشؤم بني ادم لعنهم الله ይላሉ ይላል የአደም ልጅ በሚያጠፋው ጥፋት ነው የነሱ ጥፋት ነው ለኛም የተረፈን የሁሉ ድርቅ የመጣ የሁሉ ልቅት የመጣው እኮ የአደም ልጆች በፈጸሙት ወንጀል ጌታ ተቆጥቶ ነው لعنهم الله ይላሉ እንስሳዎቹ ቢልአክስ ደግሞ ሙዓሊም الخير የሆነ እንደውሳ ያ ሰው የአላህን አማና ባሰራጨ ቁጥር የሰው ልጆች ወደ ጌታ ይመለሳሉ አላህ ይደሰታል የዛ ጊዜ ረፋ ይሆናል ሁሉ ነገር ይመቻቻል የዛ ጊዜ ደግሞ እንደ ሰላቱላህ አለ ሙአሊም الخير ይላሉ hatta በባህር ውስጥ ያሉ ታሳዎች ሳይቀሩ ለዑለማው እስላም ዱዓ ያረጋሉ ለኸዋናዎቹ ደግሞ እርግመት ያረጋሉ ይላል ማለት ነው እና ምክንያቱም በዱንያ ላይ የሚመጣ መሳይብ ወተቁ ፊትነተ ላ ቱሲበነ الذين ظلموا منكم خاصة እንዳለው የተለያዩ አደጋዎች የሚመጡት ወማ አሳበኩም من ሙሲበት فبما كسبت ايديكم ويعفو عن كثير እናንተ ራሳችሁ ባፈራችሁት ወንጀላችሁ በወንጀላችሁ ሳቢያ ነው ማንም አደጋ የሚመጣባችሁ ያውም አብዛኛውን ቢሻው ግደለም እያለ እያለፈ እንጂ ሙሉ በሙሉ ቢከታተላቸውማ ዙዱነ ላይ ጀሃነም ይሆን ነበር ማለት ነው ስለዚህ ይሄንን እንግዲህ ነገር አላህ Subhanahu Wa Ta'ala አጥብቆ አስጠነቀቀ ያ አላህ ኢልም የሰጣቸው ሰው ዕውቀታቸውን ማንንም ምንንም ሳይፈሩ ምንም ጊዜ ባይኖራቸው አቅምም ባይኖራቸው ባላቅማቸው ታለገሙ ችግር የለውም በተወሰነ ደረጃ የሚችለውን ካደረገ እንደዚህ ያህል በጣም እንደዋቂዎች እንደተዋቂዎችና እንደትጎዎች እንኳን ብዙ ባያፈራ የተወሰነ አገልግሎት ከሰጠ ችግር የለውም ማለት ነው ግን ዝም ብሎ ባለውበት ቀጥላለሁ እኔ ምን አጨቃጨቀኝ የሚሉ አሉ አላጨቃጨቀኝ አረፌ በቀመጥ አይሻለኝም በተለይ እንዳሁኑ ጊዜ የሆነ እንደሆነ አንድ ነገር ተተንከሳከስኩኝ አንድ ስም ይለጠፍልኛል ብለው ዝም ብለው የሚተኙ አሉ እስከመቼ ዘላለም ትኖራለህ እሺ ተደብቀው ሳታስብም ሳትፈራም ኢትያም ይመጣል ማለት ነው አንድ አካባቢ የተወሰነ እውቀት አለው ከተባለ ከምንም ነገር ሳታደርግ መጥቶ አንተ ላይ ሊመጣ ይችላል ያ ችግር ግን ካደረክሳ ምን ችግር አለው ለዓላማ ብትሰዋ እና እንግዲህ አላህ Subhanahu Wa Ta'ala ኡላኢከ ይልዓኑሁሙላህ ወልዓኑሁም ላኢኑን ረሱሉም አለይሂ ሰላቱ ወሰላም በሐዲሳቸው መን ኢላነ ኢልሚ ፈከተመሁ ያልጀመሁ الله بلجاء من النار كما في مسند احمد እና አንድ ጠቃሚ እውቀት አላህ ሰጥቶት ያንን እውቀት ለተገልጋዮች ማበርከት ሲገባው ከደበቀው በዛ ሳቢያ አላህ የውመል ቂያማ በሳት ልጓም ለጉሞ ጀሃነም ያስገባዋል የሚልም ሐዲስ መጥቷል ማለት ነው ሌሎችም ንሱሶች ይኖራሉ በቁርአን ውስጥ ስለዚህ መጀመሪያ ዒልም የአላህ አማና መሆኑ መታወቅ አለበት ለኡመተል እስላም ደግሞ ዋናው ህይወቱ እውቀት ነው እውቀት ከሌለ ዋጋ የለም እውቀት ደግሞ ማፍራቱ ብቻ ሳይሆን መዝራት መቻል ያስፈልጋል ማለት ነው ታወቅ ያወቀውን ነገር እንደገና አንተ ላይ ሰልሰለቱ እንዳይቆረጥ ለተጠቃይ ትውልድ ማሸጋገር አላፊነት አለብህ ጠየቁም አልጠየቁም አንተ እንዲጠይቁ ማድረግ ትችላለህ ማለት ነው ያ ከሆነ እንግዲህ አላህ Subhanahu Wa Ta'ala ከነብያት ጋር እንደሚደምር ነብዮች ጋራ እንግዲህ ደረጃ ምን ያህል ነው ያን ነገር ኃላፊነትን ከተወጣ ፈኡላይከ ማአለዲን انعم الله عليهم من النبيين والصديقين والشهداء والصالحين وحسن اولئك رفيقا ይላል ولا اكثر بالعكس እንደገና ኸይር ደብቀን ትንታልክ ኸይር ነው ኢብሊስ ጋር አውዝንክ ማለት ነው ስለዚህ ኢብሊስ ጋር ትነሳለህ ያ እንዳይሆን እህን ጊዜ ወጥበት ነው የሚለው አላህ Subhanahu Wa Ta'ala ወላኑም ወላይኑን ተራጋሚዎች ሁሉ እንዲረግሟቸው ይደረጋል እንደ አይነቶችን ወስላቶች ያኔ እንግዲህ አላህ ተረገመ በአለም ላይ አሉ የተባሉ ኃይላቶች ሁሉ እርግመትን ታዘነቡብህ አንተ የመዳን እድል አልቆለታል ማለት ነው እንደዚህም ከመሆኑ ጋር ግን የመመለስ እድል እንዲያለው ደግሞ አርሐሙ ራሂም የሆነ ጌታ ኢለለዲነ ታቡ አለ ሱብሃንአላህ የሁሉ ርግመት ወርዶበት ለዲ አላህና ለአይነት የተባሉ ሁሉ በሙሉ ይረግመውት ከዛ በኋላ ስተቱን አውቆ ከጊዜ በኋላ እስከመቼ ነው የጌታን አማና ደብቄ የምኖረው ካሁን በኋላ እውነቱን ተናግሬ የፈለገ ይሁን ብሎ ከተነሳ ያኔ ደግሞ ጌታ ይመለስለታል ማለት ነው ለተመለሱ ሲቀሩ ስተታቸውን አውቀው የጌታን አደራ ማድረስ አለብኝ የፈለገው መስዋዕት ይከፈል ብሎ ከተነሳ ያን ደግሞ ተልቡ መሆኑን እስካወቀለት ድረስ ጌታ ይመለስ እርግመቱን ያነሳለታል ያቀርባል እንደገና ወአስለሁ ናተዘተው ከተመለሱና ቀደም ሲል ያው በግዴለሽነት ያጠፉትን ነገር ታስተካከሉ ወበየኑ ማከተሙ የደበቁትን ደግሞ እንደገና ግልጽ አድርገው ከተናገሩ እንግዲህ በተወሰነ ጊዜ የተለያዩ ነገሮች እየተጠየቁ እኔ ከገሬ ጋር ጣላለሁ ባለስልጣን ይቀየመኛል ምናምን እያለ ሲጎረመም የነበረውን እድሜው የተገባደደ ሲመጣ ታውቋራ ያው መሞት አይቀርም ይላል አንዳንዱ ማለት ነው መጨረሻ አካባቢ ላይ አንነው ምፈረው ካሁን በኋላ ቀብራ በፍላይ ነኝ ይልና ይነሽጣል ይሄን ጥሩ ነው ምክንያቱም አንደኛ እስካሁን የነበረበትን ስህተቱን አሳወቀ ለህዝቦች ማለት ነው ከዛሬ ያው ለመኖር ብዬ ወይም ለተለያዩ ጥቅም ብዬ ነበር እንዲያረኩት አሁን ግን በቃ ካሁን በኋላ ትጨዋለሁኝ ካለ ለሌሎቹ አርአይ ይሆናል ማለት ነው እና ህዝቡም እንደገና ይወደዋል ተውባ አድርጓል አልহামዱሊላህ እያለ አማራጭም የለም ደሞ ዑለማዎች በጣም ተፈላጊ ናቸው በየቦታው ይህ ከሆነ ታቡ ከዚህ ከስተታቸው ተጥተው የተመለሱትና ወአስላሁ ያበላሹትን ነገር ሁሉ ያስተካከሉ ታንደ ባንዶ ወቅት እንደዚህ ተጠይቄ ይሄን ነገር መልስ አልሰጠሁም ነበር አሁን ግን ይሄ ነገር መልሱ ይሄ ነው ብሎ ያስተካክለዋል ወይም አንዳንድ ጊዜ በተቃራኒው አንድ ትክክለኞች ዑለሞች ሲናገሩ ተቃዋሚም ሆኖ መጣበት ጊዜ አለ ለመወደድ ብሎ አንድ ጊዜ በእንዲህ አይነት ጊዜ ነገለ የሰጡትን ፈትዋን የተቃወመ ነበር ተሳስ ያለው የነሱ ነው ሀቁ ብሎ መግለጥ አለበት ማለት ነው ዛፉን መስጠት አለበት እንደገና ደብቆት አላውቅም ይላል አንዳንድ ጊዜ ለሌሎች ላለመጠላት ማለት ነው ያወቀው እና አላውቅም ያልኩት ነገር እንደዛ ያደረገኝ ችግር ነበረ አሁን ግን አውቃለ የነገር መልሶ መልሱ ይሄ ነው ብሎ ይገልጣዋል ማለት ነው እንደዚህ ካደረጉ ፈኡላኢካ ቱቡ እንዳነቶችን እንዲህ ተመላሾች እኔም በይቅርታ መልስላቸዋለሁኝ እነሱ በህይወት በጤንነት እያሉ ጥፋታቸውን አውቀው ያጠፉትን አስተካክለው የደበቁትን ገልጸው እስከመጡ ድረስ እኔም በር አልዘጋባቸውም ይላል አልሐም ወአነ ተዋቡ ራሂም እኔ ለእንዲህ አይነቶቹ ተመላሾች ይቅርታ ባይ ነኝ ሩሩ ነኝና አልጨክንባቸውም ምንም አይደለም በመጨረሻ አካባቢ አቋማቸውን ካስተካከሉ ማልቀበልበት ምክንያት የለም ቁል ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمه الله እንዳለው ማንኛውም ወንጀለኛ በህይወትና በጠንነቱ ለመመለስ ከፈለገና በስርዓቱ የሚመለስበትን ሹርጥ ሹርጦች ካሟላ አላህ እጅግ ተመላሽ ይቅር ባይ ጌታ ነው ሩህሮ ነውና ይቀበለዋል ሲል አግባባ ማለት ነው ስለዚህ እንግዲህ ሰው በተለያየ ምክንያት ሊያጠፋ ሊያከፋ ይችላል ጥፋቱን እስከ መጨረሻ ጫፍ ድረስ ግን ይዞ መዝለቅ የለበትም ማለት ነው አንድ ተወሰነ ደረጃ ሲደርስ እንኳን በቃኝ ካሁን በኋላ ወደ ሐቁ ልመለስ ካለ አላህም የዛ ጊዜ ይመለስለታል ነው የሚለው وصلى الله وسلم على النبي وعلى اله والسلام كفروا وماتوا وهم كفار اولئك عليهم لعنه الله والملائكه والناس اجمعين እና ጥፋተኞች በጥፋታቸው መረገም ካለባቸው ከዚህም ደግሞ የባሱ ሌሎች ወንጀለኞች አሉና እነሱንም ጭምር እንረግማቸዋለን ይላል አላህ Subhanahu Wa Ta'ala እነ الذين كفروا እነዚያ የካዱ የሆኑ ሰዎች ወይም እውነትን የደበቁ የሆኑ ሰዎች ይላል እውነትን ህሊናቸው እያወቀ የት እንዳለ ሐቁና ባጢሉ ብዙ ሰው ያቃል ግን እያወቀ በተለያየ ምክንያት ከኑሮው ጋር ያያይዘዋል ከማህበረሰቡ ጋር ያዛምደዋል እንደዚህ ከሆንኩኝ እነገሌ ጋር እጣላለሁ እነገሌ ይቀየመኛል እንደ አይነት ጥቅም ይቀርብኛል በማለት ኩፍርን ደግሞ አንቀው የሚይዘዋሉ ማለት ነው ኩፍር ባጢል መሆኑ እያወቀ ኢማን አስፈላጊ መሆኑን እያወቁ ኩፍርን የሚመርጡ አሉ ማለት ነው እና ኩፍር የተባለው ሰትር ነው ኩፍር ማለት ምክንያቱም ማንኛውም ካፍር የሚሆን ሰው ህሌናው ሐቁ የት እንዳለ ያውቃል ግን ያንን ሐቅ እያወቀ እንዳላወቀ ይደባብቀዋል ማለት ነው አንድ ወርቅ አፈር ውስጥ ወሽቀ አፈር ካለበት ሰው ወርቅ መኖሩ ማንም ሰው አያውቅም እንደዛ ነው ማለት ነው እና ሰተሩል ሐቅ ቢልባጢል ማለት ነው ከፈሩ ማለት ሐቅን በውሸት የደበቁ ወይም አልማዝን በደበት መርገት አስቀመጠው አልማዝ መኖር ማንም ሳያውቅም ማለት ነው እና ብዙዎቹ አዋቂ አጥፊዎች ናቸው አለማወቅ ሳይሆን እያወቁ ወይ ስም ይኖረዋል ወይ ስልጣን ይኖረዋል ወይ ጥቅም ይኖረዋል ይችን ነገር ተተከተልኩና ተተቀበልኩ ከጥቅሜ ጋራ እንጋጫለሁኝ ከነገሬ ጋር ቀያየማለሁኝ በሚል መልክ ሀቅን የሚደባብቁ ብዙዎቹ ናቸው ማለት ነው እንደዛ አድርገው እውነትን የሚደብቁና ከደትን የሚመርጡት ይላል ወማቱ ወሁን ኩፋር እና በዚሁ አቋማቸው ላይ ታዲዎች እንደሆኑ እድሜያቸው አልቆ የሞት ድረስ የሄዱ ተውባ ያረጉና እንዲቀን ራሳቸውን ሳያቸንፉ ማለት ነው ኡላኢክ እነዚህም አለህም ላዕነቱላህ የአላህ እርግመት ይስፈረባቸው ይላል አላህ Subhanahu Wa Ta'ala ለምን ዱንያ ላይ ዘላለም ሰው አይኖርም እንዴት ብሎ ህሌናው እያወቀ ሀቅን እድሜ ልኩን በሙሉ ደብቆ ሊኖር ይችላል ማለት ነው እንዴት ሁልጊዜ ሀቅን ሊጠልቶ ባጢልን አንቆ ይኖራል እንደዚህ አይነት እንግዲህ የራሳቸው ጥላት የሆኑ አረመኔዎች ከመሆናቸው የተነሳ አላህም አጥብቆ ጠልቷቸዋልና የአላህ እርግመት በእነሱ ላይ ይሆናል ይላል ማለት ነው ወልመላኢካ እንደገና የመላእክቶቹም እርግመት በእነዚህ ሰዎች ላይ ይሰፍራል መላው የሰማያት መላእክቶች በበላይም እንግዲህ የማይለኩ የማይደኩት የአላህ ወዳጆች ናቸውና እንዲህ አይነቱን መናጢና ጠማማ ሰው አላህ ይርገመው እያሉ እርግመታቸውን ያወርዱበታል በጌታ ትእዛዝ ማለት ነው ወናሲ የሰዎችም እርግመት ይጨመርለታል ይላል አጅማኢን በአጠቃላይ በአለም ላይ ያሉ ህዝቦች ይረግሙታል ያቀደም እንዳልኩት ማለት ነው ራሱ እንኳን ሳይቀር ይረግማል በርግመቱ ይሳተፋል ማለት ነው ምክንያቱም ጠማማን ሰው ካዲን ሰው ወስላታን ሰው ተንኮለኛ ሸረኛን አላህ አጥፋው ካገራችን አይደል እየተባለ በረከ የሚባለው ይህ ሲባል ሁሉ ሰው አሚን ይላል ምን ማለት ነው ያን ሰውዬ ዋናውም አብሮ አሚን ይላል ማለት ነው አሚን ማለት ተጅዱ ማለት ነው እሱም ራሱ በሱ አንድ ሰው ሲበድለው አንድ መጥፎ ሲናገረው ምን ሲለው እንደ አንተና እንደ አይነቱ ሰዎች ሀገራችን አለ ያጥፋቸው ይላል እሱ ግን የራሱ አይታየውም ሰው ግንባሩ ላይ ያለው አይ በማኑ ጥሩ ሰው ቅዱስ አድርጎ ነው ራሱን የሚያውቀው ራሱ ላይ ግን የሱ መሰል ጉዳት ሲያደርሱበትና ሲቀየም ተማማን ሸረኛን አላህ ታገር ያጥፋው እያለ ራሱ እንዲረግም ያደርገዋል ማለት ነው የሁሉም ተራጋሚዎች እርግመት በሱ ላይ እንዲዘንብበት እናደርጋለን ይላል ማን እና ይሄንን አለፈው አያት ጋራ ከትማን العلم እውቀት የሚደብቁ ሰዎች ጋራ አያይዞ ያመጣው ለምንድን ነው አላህ Subhanahu Wa Ta'ala አንድ ነገር ከአንድ ነገር ጋር ሲያጣምረው የሆነ ተዛምዶ ያለው መሆኑን ይጠቁማል ይሄ የሚበዛው ወይም ኩፍር የሚሰራፋው ኢማን ሲጠፋ ነው ኢማን በከሰመ ቁጥር ያው ኩፍር እየተንሰራፋ ይሄዳል ማለት ነው ኢማን የሚጠፋው ደግሞ ምን ሲሆን ነው ዒልም ሲከስም ነው ማለት እንደዛ የመጀመሪያዎች አስቀደማቸው ክትማነል ዒልም የሚያደርጉትን አስቀደማቸው የነሱ ውጤት ነው ኩፍር የሚመጣው ኢልም በጠፋ ቁጥር ነው ማለት ነው እነሱ ዳዋውን ቢያሰራጩና ጌታ በፍጥሮችን ከጌታቸው ጋር ቢያስተዋውቁ ሰዎች ተሞላ ጎደል ወደ ሐቁ ይመጡ ነበር ኩፍርን አይዳፈሩም ነበር የኩፍር አደገኝነት ይታወቅ ነበር ዑለሞቹ ሚና ቢጫወቱ ኑሮ ማለት ነው ያንን ስላሳወቁ ኩፋሮች ይበቅላሉ የዛ ውጤት ናቸው ማለት ነው ኩፋሮች ሙጅሪሞች የሚበዙት ያው ሙጅተማው ጃሂልያ በሚሆንበት ጊዜ ነው እና የዕልምና የዳዋ መስክ ከሆነ ያኛው እየተየደከመ ነው የሚሄደው ማለት ነው ልክ እንደ እህልና እንዳራሙቻ ማለት ነው እህልም በደንብ የተንከባከበ ኮትኩተ ምን ብለ ባያስተው ቁጥር የፋፋ የዳበረ እህል ይሆናል ያ እህል የሰነፍ ገበሬ ከሆነ ወደዚህ አንዳንድ ጎል ጎን ያንተ አንድ ጥሩ ገበሬ እዚህ ነው ይሄኛው ቀጥሎ ነው ይሄኛው አረም ወሮታል ከስማል ምን ዋጋ ይሄኛው ምን የመሰለ አዝመራ ተግለስልሶ ታያለ ማለት ነው ለምን የየውን ክብካቤ ስለማደረግ እህሉ በደስተመ ቁጥር አራሙቻው እየገነነ ይሄዳል ማለት ነው አራሙቻው ከታረመ ግን እህሉ ያንቦታውን ቦታውን ይሸፍነዋል እየተንሰራፋ ይሄዳል ማለት ነው እና ilmና ግዳዋም እንደዛ ነው ማለት ነው ጧቶቹ ትጉ በሆኑ ቁጥር አራሙቻውን ያጠፉታል ተሰርተሰር ኸይር ያበበ እየተንሰራፋ ይሄዳል ሁሉ ሰው ተጠቃሚ ይሆናል ባዝመራው ማለት ነው የሰነፍ ድርሻ ከሆነ ግን እንዳ እንደሚያርፉ አርፏል ግን አዘሩን ብቻ ደፍቶ ነው ሄደው ከዛ በኋላ አይቆጠቁጠው አያርመውም አይጠብቀውም አራሙቻ ይወርሰውና እህሉ የት ነው ጭራሽ ላይ ይጠፋል ማለት ያ በማን መዘዝ ነው በዚህ በሰነፍ ገበሬ ምክንያት ነው እንደዛ የሚሆነው ማለት ነው የድንም ጉዳይ እንደዛ ነው ስለዚህ እነኞቹ ሁለተኛው ቡድን የፊተኛው እንደ ስንፍና ውጤት ነው የዑለሞችና የዱዓቶቹ ድክመት ነው ኩፋሮችን እንዲሰራፉ ያደረጋቸው ማለት ነው በመሆኑም ያው ጣፈንታ ደረሳቸው ኡላይካ አለይም እነዚህም ደግሞ ኩፍርን አፍጥረውና አንቀው በመያዛቸው የአላህ እርግመት ይወርድባቸው የመላእክቶችም የሰዎችም በአጠቃላይ በማለት አወገዛቸው ማን ከዚያም خالدين فيها በዚህ እርግመት ውስጥ እስከ ዘላለም ይቀጥላሉ በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala እርግመቱን ካወረደባቸው ከዛ ማጥ የሚያወጣቸው ማንም የለም ማለት ነው ላይ خفف عنه العذاب በዛ በርግመታቸው ሳቢያ ምንድነው የሚመጣው ቅጣት ነው ቅጣት ይወልዳል እርግመት ማለት ነው ያ ቅጣት በሚመጣባቸው ጊዜ የቅጣቱ ክብደትና ስፋት ሲከባቸውና ያጥለቀልቃቸው ከዛ ቅጣት የሚያቃልልላቸው ወይም የሚገላግላቸው ኃይል አይመጣም ወላሁም ወሩን የቅጣቱ ቀጠሮ ቀን ከደረሰ ደግሞ ለመግባትም ቀጠሮ አይሸጋሸግላቸውም ዛሬ ያው እድሜያቸው ገና እስከሆነ ድረስ ይኖራሉ ግን ያቺ ቀጠሮ ከደረሰች ወዳውኑ ወደ ተመደበላቸው ቦታ ይወሰዱና ጣታቸውን ይጀምራሉ ይላል ማለት ነው ስለዚህ እንግዲህ የኩፍርን የመረጡም ሰዎች አላህ Subhanahu Wa Ta'ala የረገማቸውና ለመጨረሻ መነሻ የሌላቸው መሆኑን አሳወቀ ኢላ አይቱቡ አሁንም እነሱ ተውባ ካደረጉ የመመለስ እድል ይኖራቸዋል አለበለዚያ በኩፍር ላይ ያለፈ ሰው ከማይማሩት ወንጀሎች አንዱና ዋነኛው ነው ማለት ነው ለለዲነ ከፈሩ እንግዲህ በሌላው አያት እንደሚለው ፈለን يغفر الله لهم الى سوره محمد ላይ ፈለን يغفر الله لهم አላህ ጭራሽ አይምራቸውም ለምን እነሱ የአላህን ግብዣ ያረከሱ እርኩሳን ናቸውና ማለት ነው አላህ ኪታብን አውርዶ ነብይን ልኮ ሀቅን አብራርቶ ገልጦ ሁልጭ አርጎ ካሳወቀ በኋላ የአላህን ግብዣ ረግጠው የሄዱ ናቸው በመሆኑ አላህ ይረግማቸዋል ይላል ብዙ ጊዜ የምናስታውሰው የማይማር ወንጀል ሲባል ሽርክ ነው ትዝም ይላል ነላህ لا يغفر عن شرك ትመጣለን ኩፍር ደግሞ ከዛ የባሰ ነው ኩፍር የማይማር ወንጀል መሆኑን ብዙ ሰው አያውቅም እና ኩፍር ማለት ከሽርክ የበለጠ ነው ለምን ሙሽሪክ የሆነ ሰው ምንም ባይጠቅመውም አንድ በኩል አላህን አልካደም በመሰረቱ አላህ መኖሩን ያልቃል ሙሽሪክ የሆነ ሰው ስለዚህ ለአላህም አንዳንድ ነገር ይሰራል ለዛ ለሚያመልከው ነገር ደግሞ እንደገና ያከፋፍላል ማለት ነው ስለዚህ ሙሽሪክ ተባለ ለምን ኢባዳውን ስለሚያቃርጥ ለአላህና ለሌሎች ስለሚያከፋፍል ሙወዚዕ ነው ማለት ነው ካፊር ግን የለም ጭራሹን የታም ክዷል ጭራሽ እንደ ሹዕያ ያለው ማለት ነው የታም ይባል ነገር ግን ብሎ እኮ ነው የታለ ካለ ሲያሳዩኝ ይላል ማለት ነው አልማንዮቹ አሁን ብዙዎቹ ዘመናዊ ነን እንደዚህ ነው አስተሳሰባቸው ወጣይ ማለት ያላቸው ዝባት አትጎትቶ ይልሃል አንዳንዱ ደግሞ በመሰረቱ አለ ጌታ ዓለምን የፈጠረ ኃይል መኖሩ ይሰማኛል ይላል የተሻለው ማለት ነው ግን ተራጠራለሁ ይላል የታለ አለ ካለ ለምን አናየውም ይላል ማለት ነው አንዳንዱ ደግሞ ያው መብቱ ነው ስልጣኑ ነው እንዳይታይ ካደረገ ይቻላል ምን ሊኖር ይችላል ይልና ተመልሶ ላይ ሲመጣ ግን ይክደዋል ጌታ አለ ብሎ ሲያበቃ ያዘዘውን ስራ ሲባል አይፈራም የከለከለውን ተከልከል ሲባል አይከለከልም ማለት ነው ምኑ ነው መኖሩ ታዲያ አለ ብለህ ማመንህ ምንድነው ትርጉሙ በትዛዙ ማትገዛ ከሆነ ማለት ነው እነዚህ ሁሉ ኩፍራ ለውስጥ ይገባሉ ከዛ እንደገና ኩፍረ ኒዕማ የሚባል ይመጣል ማለት ነው ጌታ ያበላሃል ያጠጣሃል ያኖርሃል ሁሉ ነገር ያደርግልሃል ግን ሁል ጊዜ እሱ ስታቋርር ስትወቅት ነው የምታየው ታመሰግን ሳይሆን ማለት ነው አርጎልህ እንዲያላደረገልህ ለኔ ምን አድርጎልኛል በስንት ለካፍሮች ስንት አድርጎላቸው እኛ ምን አድርጎልን አላህ አልሐምዱሊላህ ምን ነው የሚሉ አሉ ሙስሊም ነን እያሉ ሱብሃንአላህ ይሄ ደግሞ የጌታን ጸጋ መካር ማለት ነው ጌታን ራሱን አለ ይላል ግን ምንም እንዳልዋለለት አርጎ የጌታን ይወቅታል ይኮንናል ማለት ነው ለኢንሳን ሊረቢ ለከኑድ እንደሚለው እነዚህ ሁሉ ኩፍር አለ ውስጥ ይገባሉ ማለት ነው በዚህ አቋማቸው እስከ ጫፍ ድረስ ከሄዱ ያው አይማሩም ያላህ እርግመት ሰፍሮባቸዋልና ካሊዲነ ፊሃ በርግመቱ ውስጥ ከመጨረሻ ይዘወትራሉ ላ ይከፈፉ عنه العذاب በዛ እርግመት ሳቢያ የመጣባቸው ቅጣት ዳንም ሲጠብቃቸው ነገ ከዛ ማን አቃልላቸዋል ወላው ወላሁም ቦሩን እንደገና ደግሞ የስተኺሩን የሚቆዩም አይደሉም የጀሃነም ቀጠሮ ተደረሰ ወዳውኑ ተኮን ደቂቃ እንኳን ምርቃት አይሰጥም ወዳ ወደ ተመደበላቸው ቦታ ይወረወራሉ ነው የሚለው ማለት ስለዚህ ኩፍርና ሽርክን በጣም አጥብቀን ልንፈራና ልንሸሽ ይገባል ኩፍርና ሽርክ የሚባል በሽታ የለከፈው ሰው መዳኛ የለውምና ማለት ነው ምናልባት ደግሞ አጋጠመን ከሆነ እን ጊዜ ገምግመንና ስህተታችንን አርመን አተዋቡ الرحيم ወደ ሆነው ጌታ መመለስ ይቻላል በጤንነት እስካሉ ድረስ በዚሁ ላይ ያለ በሽርክና በኩፍር ላይ የሞተ ሰው ግን አልቆለታል በምንም አይነት መዳኛ የለውም እያለ ነው አላህ Subhanahu Wa Ta'ala ከዛ ቀጥሎ ወኢላሁኩም ኢላሁ ዋሂድ የሁላችሁም እውነተኛ አምላክ አልማዕቡድ አልሐቅ አንድ አምላክ ብቻ ነው ከሱ ውስጥ ምንም ነገር የለም ይላል ማለት ትልቁ እንግዲህ እነዚህ ሁሉ እርግመቶች እንዲመጣ የሚያደርገው የሽርክ ጉዳይ ነውና ወይ ሽርክ ወይ ኩፍር ስለሆነ ከዚህ ተሽርክና ተኩፍር ለመዳን ተውሂድን አጥብቆ መያዝ ይበጃል እና ዋናው መሰረቱና እንብርቱ ተውሂድ ነው ተውሂድ ከሌለ ሌሎችን ኢባዳዎች ብትሰራ ዋጋ የለውም ወላው አስረኩ ለሐቢጡ عنهم ما كانوا يعملون ይላል ጀሚዑ ከኪባሩ الانبياء والمرسلين ታሪካቸውን ዘረዘረና በመደዳው እነ ሙሳ እነ ሃሩን እነ ኢብራሂም እነ ዳውድ እነ ሱለይማን ያ ሲተርቅ ቆይቶ መጨረሻ ላይ ምን አለ ወለው አሽረኩ ለሐቢጡ عنهم ما كانوا يعملون سبحان الله እነዚህ ሁሉ ደግነታቸው ቃዳቱል ሙሂዲን ናቸው እንጂ አንድ ነገር በእኔ ቢያጋሩ እኮ የሁሉ የሰሩት ጀብዱ ገደል ገብቶ ለጀሃነም ይዳረጉ ነበር ይላል ለነሱ እንዲህ ለሌላው ሰው አስተያየት ያደርጋ ስለዚህ ወኢላሁኩም ኢላሁን ዋሂድ ማዕቡዱኩም ወልሐቁል ወሂድ ብቸኛውና እውነተኛው አምላካችሁ ማን እንደሆነ ካልገባችሁ ኢላሁ ዋሂድ አንድና አንድ ብቻ ነው እኔ ብቻ ነኝ አምላካችሁ ከኔ ውጭ በቀጣም ሆነ በተዛዋሪ? ለማንም ለምንም እንዳታጎበድዱ ተጠንቀቁ ይላል ማለት لا اله الا هو ከርሱ በስተቀር ፍጹም ምንም ነገር አምላክ የላችሁም ተክር ነህ እንግዲህ ወይላኩም ኢላሁ ዋሂድ ያለው ራሱ በቂ ነበረ ብቸኛን ጌታችሁ ብቸኛ አንድ ጌታ ብቻ ነው ካለ በኋላ لا اله الا هو እንደገና ከርሱ በስተቀር ፍጹም ምንም ነገር ጌታ የሚባል ነገር የለም አምላክ አምልኮ ልሰጡት የሚገባው ለአንድ አላህ ብቻ ነው ከሱ ውጭ ማንም ፈጣም ሆነ በተዘዋሪ ሊቀርቡና ኢላላህ ይዙርፋ ሽፋውና ኢንደላህ እያልክ ገላጋይ ሸማጋይ ምናምን እያልክ አትጃጃል ቀጥታ እኔ በር ከፍቼልሃለሁ ተውሂድን ይዘህና ቶሎ ከዛ ውጭ ግን አንድ ቅንጣት ነገር እንዳትሰጥ ለማንም አምልኮት ይልሃል ማለት ነው አሁን ረህማኑ ረሂም እና ይህችን የተውሂድ ሰንሰለት ጠብጠህ ከመጣ ደግሞ ሌሎች ወንጀሎች እንኳ ቢኖሩብህ አይዞ አርህማን እጅግ ሲበዛ ሩህሩህና አርሂም አዛኝ የሆነ ጌታ ነውና ጨክኖ አይጨክንብህም ይችን ነጥብ እስካላጠፋ ድረስ ማለት ነው ይቺ የተውሂድ ነጥብ ተጠፋችብህ ግን አልቆልሃል ተውሂድን በሚገባ ተረርተ ያለምንም ጥርጥር ምን ሳታወላውል በአላህ ወህዳን እያቀጥ ብለህ ከሆነ ተውና አንዳንድ ጊዜ ሻዋ ታሸንፈህና አላህ የከለከለውን حرام ልትቀምስ ትችላለህ ማለት ነው ወይም ሹቡሃት ያምጣጣና ኢብሊስ ያወናብድህና አንዳንድ መሐረማቶችን ልትሰራ ትችላለህ ማለት ነው ግን በመሰረቱ በአላህ ወህዳንያ የማትጠራጠር ከሆን አላህ ይተክንብህም ማለት ነው በበረከት ተውሂድ ያን ነገር ጭራሹንም ይቅር ብሎ ሊምርህ ይችላል ተቀጣህም ደግሞ በዛ በመጠኑ የሚያስፈልገውን ያልቀጥቶ በመጨረሻ ወደ መመለሳ አትቀርም ማለት ነው ለምን ተውሂድ አለህና ይቺ ተውሂድ ከጠፋች ስራ ሺህ አመት ለምን በግንባር ተደፍተህ አትሰግድም ጉዳዩ አይደለም ወለው አሽረቁ ለሀቢቱ አንሁ ማሳኑ ተውሂድ ወሳኝ ነው እሷ ላይ አጥብቃችሁ መጠንቀቅ አለባችሁ ነው የሚለው አላህ Subhanahu Wa Ta'ala ስለ አላህ ወህዳንያ በሚነሳበት ጊዜ የአላህን ወህዳንያ በእርግጠኝነት ለመቀበልና በጽኑ እምነት ለመከተል መረጃ ያስፈልገዋል አንድ ነገር በመረጃ ያረጋገጥከው ነገር ግዜ ይሰርጣል እና ሽዋት ቢመጣ በቀላሉ አትለቀውም ማለት ነው ለዛ ማስረጃ ምን አለ አንተ ብቸኛ አምላክ ለመሆን ካንተ ውጭ ያሉት የአምላክነት ባህሪ የሌላቸው ለመሆኑ ምን ማስረጃ አለ ትሉ ይሆናል በቃላችሁ ባትሉም በስሜታችሁ እንዳላውቃለሁ ይላል ለዚህ ማስረጃ ብዙ ማስረጃዎች መጥቀስ ይቻላልና በቀላሉ እስቲ ለምሳሌ ያህል የሚከተሉትን ላስታውሳችሁ ይላል ኢነ ፊ ኸልቅ ሰማዋቲ አርድ አላህ ረብል ዓለሚን እንግዲህ ኢላሁን ዋሂድ ለመሆኑ ከሚያረጋግጡት መረጃዎች ሁለት አይነት መረጃዎች አሉ አንደኛ መንቁል የሆኑ ከሱ የተላኩ መልእክቶች አሉ ማለት ነው በረሱሎች አማካይነት ሁለተኛ ደግሞ ማዕቁል የሆኑ በአእምሮ ተመራምሮ የሚደረስባቸው ተፈጥሯዊ የሆኑ መረጃዎች አሉ ሁለቱንም መረጃዎች ብትጠቀሙ ትችላላችሁ ብሎ አሁን እንዳውም ተፈጥሯዊ መረጃዎችን ሊጠቅስልን ነው ማለት ኢነ ፊ ኸልቅ ሰማዋት ወልአርድ አላህ Subhanahu Wa Ta'ala ሰማያትንና ምድርን ካልነበሩ መፍጠሩ ይላል ሰማያት የሚባል ዓለም እንግዲህ ሰፋፊ ዓለሞች ሰባት ዓለማት አሉ ከዛ በላይ ደግሞ አርሽም አለ እነዚህ ሁሉ ሰማያቶች በሰማይ በአየር ላይ ተንጠልጥለው በተለያየ ርቀት ሚዛናቸውን ጠብቀው ተገንብተው ይገኛሉ እነዚህ በዚህ መልክ ተፈጥረው መገኘታቸው ምድር ደግሞ ይሄው ራሳቸው የሰፈራችሁባትና የምትኖሩባት ዓለም ተንጣላ መገኘቷ ወክቲላፊ ሌሊ ወነሃር እንደገና በእነዚህ በሰማያትና በምድር መካከል ሌትና ቀን የሚባል ፍጹም ተቃራኒ ባህሪ ያለው አንደኛው ድቅድቅ ጨለማ ሌላው አንጸባራቂ ብርሃን ያለው ክፍለ ጊዜ ሁል ጊዜ እየተቀያየረና እየተሽከረከረ መሄዱ ይላል ሌትና ቀን የሚባለው ነገር አለ ወይ ቢባል ማንም ሰው አይጠራጠርም ሌትና ቀን መኖሩን ሁሉ ሰው ያውቃል ማለት ነው መሬት አለ ወይ ብሎ ቢጠረጠ መሬት የሚባል ዓለም የለም ማለት የሚችል ሰው አለ ሁሉ ያውቀዋል ሰማይም አለ መኖሩ ሁሉ ሰው ያውቃል ማለት ነው እነዚህ ነገሮች ግን ማን ነው የገነባቸው ማን ነው የመጣ ያመጣቸው የፈበረካቸው ከተባለ አባቴ ወይስ አጎቴ ልትል ትችላለህ ማን ነው የሚሆነው ብቸኛው ባለቤት አላህ ረብል ዓለሚን ነው ማለት ነው በውሸት እንኳን እኔ ነኝ ያለ አልተገኘም በውሸት እንኳን ብዙ አጎናባጆች አሉ የሚዋሹ ሞልተዋል ግን እንዲህ አይነት ውሸት እንደማያዋጣቸው አውቀው አላህን ፈርተው ሳይሆን መሳቂያ እንሆናለን ብለው ሰማይ መሬትን እኔ የፈጠርኩት የሚሉ አልተገኙም እስካሁን ድረስ እንግዲህ በተወሰነ ደረጃ ለአንድ ክልል ምናምን አነ ረብኩም አልዓላ የሚል ባለጌ ተገኝቷል ግን እሱ ያለው وهذه الانهار تجري من አለይሰ ሊ ሙልኩ ሚስራ አለ ፍራውን አነ ረብኩም አልዓላ ብሎ ሲያበቃ አለይሰ ሊ ሙልኩ ሚስራ ሙልኩ አፍሪካ እንኳን አላለም የግብፅ ሀገር ስልጣን የኔ አይደለም ወይ ብሎ ነው የደነፈው የዓለም ግን የኔ ናት ያለ ሰው ማንም አልተገኘም ቁንጮ ላይ የደረሰው በብልግና እሱ ነበር እሱ እንኳን የምስራ ሀገር ንጉስ አይደለሁም ወይ ዋዲር አንሃሩ ተጅሪ ኒል ደግሞ ከኔ ህንጻ ስር ይጎርፋል አይደለም ወይ ከዚህ በላይ ጌትነት ምን ያስፈልጋል ብሎ ነው የተከራከረው እንጂ ዓለም የኔ ለምን እሱ ሳይፈጠር በፊት ብዙ አዛውንት ሽማግሌዎች አሉ እንዳንተ ሳትወልድ እኮ ሰማይ መሬት ነበር ምን ነካ ብለው ስለሚስቁበት ሌላው አልቻለም ማለት ነው እና ይህን እንግዲህ ማንም ሰው ሊጋፋው የማይችል ማስረጃ ነው ሰማያትና ምድር የሚባሉ ዓለሞች አሉ ወይ አሁን ማን ነው ያመጣቸው ማን ነው የገነባቸው ከተባለ የሚያከወና አላህ ረብል ዓለሚን ነው ይላል የሚያከወና እንጃ ነው የሚለው ይላምናል እንጂ እገሌ ነው ብሎ ማንንም ሊጠቅስ አይችልም ያ እገሌ የሚባለው ከትንሽ ጊዜ በኋላ ነውና የመጣው ከሱ በፊት ነበር እኮ ያ ዓለም ሲባል መልስ የለምና ማለት ነው እና ወኢላፊ ሌሊ ወነሃር የሌትና የቀን መለያየት ተጠባያቸው የተለያዩ ናቸው አንድኛው ድቅድቅ ጨለማ ነው ሌላው ደግሞ ደማቅ ብርሃን ነው ሁለቱ በአንድ መድረክ ላይ ይቀያየራሉ ጊዜ አንዱ ሲመጣ አንዱ ይሄዳል ማለት ነው እነዚህ ነገሮች ህይወት ያላቸው ነገሮች አይደሉም ህይወት ያለው ነገር መምጣት መሄድ አይችልም ግን ማን ነው እንዲቀሳቀስ የሚያደርገው አንዱ ሲሄድ ሌላው እንዲተካ የሚያደርገው ተጀርባው አንድ ኃይል አለ ማለት ነው ይሄን إدارة የሚያደርገው አይደለም እንዴ መኪና ሲሽከረከር ተርታጀ እሱም ብረቱ ዝም እየሄደ ነው ማለት አትችልም ሹፌር መኖሩን ታውቃለህ ሹፌሩ እንኳን ባይታይ አሸጋሪው ትሮጣል አውሮፕላንም ታለ ባየር ላይ አውሮፕላን ባሁን ጊዜ ያላብራሪ መስቷል ተውላል ግን ያላብራሪ አብራሪ remote አለው ሩቅ ነው እንጂ አብራሪ ያለው remote ነው በባጣሪያ ነው የሚሄደው ማለት ነው ስለዚህ አንድ ነገር ካየ ከጀርባው ያን ነገር ኢዳራ የሚያደርገው መኖሩ የማያጠራጥር ጉዳይ ነው አቂል እስከወንክ ድረስ ማለት ነው ስለዚህ ለየትና ቃንን ማን ነው ኢዳራ የሚያደርገው ማን ነው የሚቀያይረውና የሚያሸጋሽገው ይላል አንዱ ጨለማ ሌላው ብርሃን ነው እንግዲህ ሁለቱም ፍጡር ናቸው ሁለቱም ጉዑዝ ናቸው አንዱ ሌላውን ሊገለብጥና ሊሽራ አይችልም ሙዲር ከሌለ አንተ በጣ ላይ ታቆማለህ አንተ ግባ አንተ ውጣ እያለ እየተካከውና እየቀያየረው ነው ያለው ማለት ነው ይህም ላደርገው እንዴት አድርጎ ሌት ወደ ቀን ቀን ወደ ሌት ሊለወጥ ይችላል ነው ወልfulk التي تجري في البحر እንደገና በባህር ላይ ደግሞ የሚናጥጡት መርከቦችም ሌላ ታምር ምልክቶች ናቸው ይላል ባህርን መጀመሪያ ባህር አድርጎ የዘረጋው ይሄን የውሃ ክምችት ቁቃንሶችን በዚህ መልክ ያመጣቸው ማን ነው ካልክ ማንም እኔ ነኝ ሊላ አይችልም ማን ነው በስራ ላይ እንደገና የመርከብ አገልግሎትን የፈጠረና ያሳወቀ ማን ነው አላህ ነው ሰዎች ምን ያውቁ ነበረ አንድ ትንሽ ጠር እንኳን ውሃ ላይ ተወረወርካት ወዲያው ትዘግጣለች ግን ስንት መቶ አላፍ ጢም ተጭኖ ከተማ የሚያህል ዓለም ጭነት ተጭኖ በባህር ጀርባ ላይ እንዲሄድ ያደረገው ማን ነው አላህ ባይሆን ሮማን ነው ሲፈልግማ ባልታወቀ ምክንያት ይሰጥማል ምክንያቱ አልታወቀም የዘሌ መርከብ ሰምጠመች ይባላል ምክንያቱ ታውቋል እድሜዋ ደርሶ ጌታ አዘዘ ማለት ነው እነሱ ናቸው አላወቁ ሰው በጤና ሲሄድ የነበረው እገሌ ሞተ ይባላል አለቀ እድሜው ወሰደው ባለቤቱ ማለት ነው መርከብ የሚገለበጠው አይረብላንም የሚወድቀው እንደዛው ነው ወቅቱ ደረሰ ሰላት ባለቤቱ አዘዘ ማለት ነው እና በባህር ላይ በሰላም ያን ሁሉ ጭነት ተጭነው ሳይዘጡ የሚናጥጡ የሆኑት መርከቦችስ ማን ነው የደገፋቸው በባህር ላይ አንተ ትንሽ ነገር ብትጥል ወደ አሁኑ ትሰጥማለች እኔ ግን ያን ሁሉ ጭነት ያን ሁሉ ቶን ተሸክሞ ዓለምን ዓለም ሲቃኝ በሰላም እንዲሸራሸር ማደርገው እኮ በእኔ ፍቃድ ነው ይላል ቢማ ينفعنا ሰዎችን የሚጠቅሙ ሁሉ ጭነት ነው አሁን ጊዜ በማንኛውም ዓለም በየብስ ላይ ከሚጓጓዘው በአይሮፕላን ላይ ከሚጓጓዘው አብዛኛው የዓለም ሸቀጥ የሚሰራቸው በመርከቦች ነው መርከብ ባይኖር ዓለምን በጣም በዚህ መልክ አገልግሎቱን ሊሰምር አይችልም ምክንያቱም መርከብ ማለት አገር ነው ከተማ የሚያል ነገር ነው ያ ሁሉ ነገር እዚያ ስንት ሺህ ህዝቦች አራት ሺህ አምስት ሺህ ህዝቦች ናቸው የሚጫኑት በሰው ደረጃ እንኳን በዛው ላይ ደግሞ ሸቀጡ የዓለም ሸቀጥ በአንድ ጊዜ ሪያድ ያለውን ሸቀጥ መጫን ይችላል አንድ መርከብ ትልቅ መርከብ ይህን ሁሉ ክብደት ይዞ በባህር ላይ እንዲጓለል የሚያደርገው ማን ነው እኔ ካልሆንኩ በስተቀር ይላል አላህ Subhanahu Wa Ta'ala እና ምናልባት አንዳንዶቹ መርከቡን እኮ የሰራ ነው እኛ ነን እኛ አለን አይደለም ወይ ሊሉ ይችላሉ والله خلقكم ما تعملون አንተን ማን ሰርቶ ነው መርከብ የሰራው ይላል አንተ ስለሰራው ስለፈጠርኩ ሽንግላቱ ስለሰጠው ቴክኖሎጂውን ስለሰጠው እኮ ነው መርከብ መስራት ይቻልከው አረብላ መስራት ይቻልከው አንተ ባትኖር አንተ የሰራው መቼ ኖር ነበር ምንጩን የነኝ ሁሉም ይላል አላህ Subhanahu Wa Ta'ala በማንፈውና ሰዎችን የሚጠቅሙን ሁሉ ሸቀጦች ጭኖ በአለም ላይ የሚናጥቁ የሆኑት ትልልቅ ብዙ መርከቦችን ማን ነው በዚህ መልክ አገልግሎት እንዲሰጥ ያረጋቸው የባል ኖር ኑሮ ይላል ወማ አንዘለ الله من السماء من ماء አላህ ደግሞ ከወደ ላይ የሚወርድላችሁን ዝናብ እሱ ባወርድ ባያዘንብላችሁ ኑሮ ማን ነበር አንድ ጠብታ ሊሰጥ የሚችለው ሲነገሩኝ ይላል ሁሉም ሰው የሚያውቀው ሰው ነው እንግዲህ ስንት ጦን ውሃ ነው በአየር ላይ ጭኖ በንፋስ የማይታይ የማይጠበጥ ነገር ጉሙ ሲመጣ ዳመናው ጭስ ነው አውሮፕላን ስትሄዱ አይታችሁ ከሆነ እንደዚህ ቀዶት ይሄዳል ስታዩ ከታይ ጥቂት የተጎዘጎዘ ይመስላል አንተ ተላይ ነው ያለው ቀደው ስትሄድ ቆቀጭ የሚል ድምጽ እንኳን የለውም ግን ይሄን ሁሉ ቶን ዝናብ ተጭኖ ለምን ነው እንደዛ የማይጨበጥ ነገር የሆነው ጭት ነው ሱራ ዝናብ ስለውዝን አገር ሁሉ የሚያጥለቀልቅ ዝናብ ስንት በመላይን የሚቆጠር ቶን ያወርድበታል አንድ ጊዜ ማለት ነው ራሱ ዳመናው ግን በእጅ እንዲህ ብትለው በመስኮት አውጥተህ እጅ አይረጥም ራሱ ከዛ መካከል ያን ሁሉ ዝናብ ያወርዳል አላህ Subhanahu Wa Ta'ala እና وما انزل الله من السماء ከወደ ሰማይ በኩል ሚማ ከውሃ የሚያወርደው ማን ነው እኔ ካልሆንኩኝ فاحيا به الارض ያንን ውሃ ደግሞ ካወረደ በኋላ መሬትን በድርቅ ተተቆራመደች በኋላ ያው የሚያደርጋት የሚያለመልማትስ ማን ነው እኔ አይደለሁም ይላል ባደመውቲያ በድርቅ ተሞተች ተጥቅም ውጭ ከሆነች በኋላ ወበስተፊያ ሚን ኩል ዳባ በምድራቸው ላይ ደግሞ ስፍር ቁጥር የሌላቸውን እንስሳቶች ሁሉ ፈጥሮ ያሰራጨውስ ማን ነው በየብስ በባህር ያሉ የእንስሳት አይነቶች ስፍር ቁጥር የላቸውም እነዛን ሁሉ ፈጥሬ ያሰራጨውት እኔ እንጂ ሌላ ማን ነው ሲነገሩኝ ይላል አላህ Subhanahu Wa Ta'ala هذا صلى الله وسلم على النبي ቀጣውን ወሚከተለው ኢንሻአላህ አያተል ከውን ተፈጥሯዊ መረጃዎችን እየጠቀሰ ባለበት ነበር በመሃል የቆምነው አያቱ ሳይጠቃለል እና ሰዎች አእምሯቸው እንዲጠቀሙ ግድ መጽሐፍ ማንበብ ብቻ አይደለም የእውቀት ምንጩ እያለ ነው አላህ ተፈጥሯዊ መረጃዎችን ብታስተውሉ ራሱ ስለኔ ምንነትና ማንነት ይጠቁሟቸዋል በዙሪያቸው ያሉ ፍሬል ሳትቆጥርም ገበሬው ቁጭ ብሎ የቆንኩበትን መሬት ማን የፈጠረልኝ ብሎ ራሱን ቢጠይቅ የታን ያስተዋውቀዋል ከላይ ላይ የተደረደረው ሰማይ እንዳይወድቅ ያደረገው ጽያዘው ወንስኩ ሰማን ተቃለ አርዲ ማን ነው ብሎ ቢጠይቅ መልሱን ያቀዋል አምሮ ማን ነው ይሄ ተውሉ በላይ ኃያል የሆነ ኃይል አለ ማለት ነው ያቃለ ማለት ነው ቤቱን እንዲነጋ የሚያደርገው ማን ነው ቀኑን እንዲመሽ የሚያደርገው ማን ነው ይህን ሁሉ ፍጥረታትን ይህንም ጨምሮ የሚታይ የማይታየውን በየብስ በባህር ያለውን ማን ነው እንደዚህ የፈጠረውና ያሰራቸው ብለ ብትጠይቅ እኮ የዚህ ሁሉ አንድ ኃያል ጌታ አለው የሚለው እየሆነ ነው የሚመጣው ይላል ምክንያቱም ከሱ ሌላ እኔ ነኝ ብሎ ራሱን እንትን የሚል ሰው የለም የሚረሽን ሰው የለም እኔ ነኝ ማለት የሚቻል ቢሆን ኑሮ ደስታውን አይችሉትም ነበር እንደማይቻል ግን እኔ ነኝ አላሉም እስካሁን ድረስ ማለት ነው እና እነዚህ ሁሉ ነገሮች በሚገባ በአንክሮ ብትመለከቷቸው እኮ ስለኔ የተጨባጭ መረጃ ናቸው ባለቤታቸው ነው የሚያሳይ ስለዚህ ዓለም ይባላል ዓለም የተባለው ለምን ምን አላማት ነው ዓለም ምልክት ነው ጌታው መኖሩን ይጠቁማል ማንኛውም ፍጡር አንድ የተሰራ ነገር ትንሽም ነገር ብትሆን ትልቅም ነገር ብትሆን ከጀርባዋ የሰራትና ያዘጋጃት መሆኑ ይመኖሩን ትጠቁማለች ማለት ነው እችን ነገር አሁን እዚህ ካየ ዝም ብላ ባጋጣሚ እንደዚህ ሆና አልመጣችም እችን የሰራት ባለቤት እንዳለ መጥሉት እናምናለን ግን ማን ይባላል እችን የሰራት ቢባል ሰውየው ሁሉ እናቀው እንችላለን ማንኛውም ነገር ባለቤት አላት ማለት ነው ግን ግዙፉ ዓለም በሙሉ ሰማይ መሬትን የሚያህል ነገር ባለቤት አልባ ነው ማለት እንዴት ይቻላል ትክክል ነገር ባለቤት አለው እየተባለ እና እና ወደተ فيها من كل دابه በዚህ በመሬታቸው ላይ የተለያዩ እንስሳቶችን ፈጥሮ ያሰራጨ የሆነ ጌታ ነው ይላል ከዛስ ሌላ ወተስሪፍ ሪያህ ንፋሶችንስ የሚያሰራጨው ማን ነው ንፋስ የማይታይ የማይለይ ነገር ነው ሁልጊዜ አለ ግን ከደላ አቅጣጫ ነው አንዴ ተቀኝ በኩል ወደ ግራ ይነፍሳል አንዴ ተግራ ወደ ቀኝ አንዴ ተፊት ወደ ኋላ አንዴ ተኋላ ወደ ፊት ከተለያየ አቅጣጫ ንፋስን የሚያሰራጨው ማን ነው ንፋስ አለ መጀመሪያ የለም ካሰለም የሚል ሰው ይገኛል አለ ባይታይም መኖሩ የማይቀር ነገር ነው ማለት ነው ግን ይህን ንፋስ ማን ነው የሚያሰራጨው ከተባለ እገሌ ነው ማለት ይቻላል እገሌ ሸሪካ ነው ማለት ትችላለህ ረብ العالمين ብቻ መሆኑን ነው የሚያሳየው ማለት ነው በየጊዜው በየወቅቱ በየአቅጣጫው ይቀያይረዋል ይለዋውጠዋል አንዳንዶቹ ተፈጥሮ ይላል ተፈጥሮ ማን ምን ማለት ነው ብለው ማብራሪያ ይሰጣል ተፈጥሮ ናት የምትቀያየረው ይላል ማለት ነው እሷ ራሷ መጅሁል ናት ማናት እሱ ስለ ፈጥሮ ታሪፍ አድርግልኝ ብትለው ተጨባጭ መረጃ አይሰጥም ሲሉ ሰምቶ ነው እንደ በባጋ በባጋ ዝም የሚደግም ወፍ አለ አንተ የምትለውን ነገር ያለቆች ተፈጥሮ ሲሉ ሰማ ሰማ ተፈጥሮ ምን ናት ሊጥሩ ይችላል ለራሱ እና ወበተት ያሚ ኩል ዳ ወተስሪፍ الرياح ነፋሶችን ከተለያየ አቅጣጫ ወደ ተለያየ በተለያየ ጊዜ የሚያሰራጨውና የሚያነፍሰውስ ማን ነው ብለ ብትጠይቅ መልሱ እኔ ከመሆን በስተቀር ማንም ሊመጣ አይችልም ወሰሐሪ المسخر بين السماء والارض በሰማያትና በምድር መካከል ደግሞ የሚግበሰበሰውና ወደ ተፈለገው አቅጣጫ የሚነዳው የዳመና መንጋት ማን ነው የሚያስተናግደው ይላል ዳመና አለ በሰማይና በመሬት መካከል የሚታይ አሁን ይሽ ማን ነው ይሄንን ዳመና የሚያስፈራቸው ማን ነው የኢዳራ የሚያደርገው እንዲዘንብ እንዲ በቅጽበት አሁን በአምስት ደቂቃ ውስጥ ምንም የሌለው አገር ሁሉ ግጥም አድርጎ ይጨናነቃል በአምስት ደቂቃ ደግሞ የት እንደገባ አይታወቅም እሺ ማን ወሰደው ማን ነበር ያመጣው አላህ ሁሉ ሸይን ቀድር የሆነው አላህ ብቻ እንጂ ማንም አይደለም ማለት ነው እና በሰማያትና በምድር መካከል የሚለው ማንም ተታይ ሊደርስና ሊደግፈው ተላይ ደግሞ ሊያንጠለጥለው በማይችል መልኩ ባዶ ላይ የሚያዝበሰብሰውና የሚያስተናግደው እኔ እንጂ ማን ነው ይልሃል በአያት እና እነዚህ ነገሮች እኮ ከልባችሁ ቆም ብላችሁ ብታስተውሉ እያንዳንዳቸው ወሳኝና ተጨባጭ መረጃዎች ናቸው ቁሳዊ መረጃዎች ማለት ነው መረጃነታቸው ግን ለማን ነው የሚጠቅመው ሊቀውም ያቂሉን አእምሯቸውን ተጠቅመው ነገሮችን ለመረዳት ፍቃደኛ ለሆኑ ለልግመኞች ሳይሆን ማለት ነው አቅላቸውን በሚገባ የሚረዱ ሰዎች ኪታብ ያነቡም የራሱ በቂ ነው እና ይህን ምድር ያነጠፈው ከላይ ሰማይን የደረደረው በመካከል ንፋስን የሚቀያይረው አይሮንትና ፀሐይን የሚያወጣው ጨለማን የሚተካው አንድ ጌታ ይሄን ሁሉ የሚያይ ነው የዓለም ባለቤት መሆን ያለበት ብሎ ለመደምደም አቅላላቸው ሰው እነዚህ ተጨባጭ መረጃዎች ናቸው ይላል ግን እነዚህ ሁሉ መረጃዎችን ትተውና እረስተው ጌታ እንዳለና እንደሌለ የሚጠራጠሩና የሚደናበሩ ካሉ አቂልን እንኳ ቢሉ አቂል አይደሉም በኔ ሚዛን ይላል አላህ Subhanahu አቂል ተሆኑ አቂል የሆነ ሰው ይሄን እያየ ጌታ የለም ብሎ ሊጠራጠር ሊጠራጠርም አይገባውም ወይም ደግሞ ጌታ ብቸኛ አምላክ ሊሆን አይችልም ሊሉ የሚችሉት ሁሉ ከለል في عقولهم አእምሮአቸው ላይ ችግር አለባቸው እነሱ እንኳን ጤናማ ነን ቢሉ የሚያቀላቸው ጠፍቶ እንጂ አእምሮአቸው ችግር ያለባቸው ናቸው በትክክል አልተጠቀሙበትም ማለት ነው ለጊዜያዊ ፍላጎትና ለጥቅማቸው ማሻአላህ ተንኮል ለማጠንጠን ጥሩ የሆነ አእምሮ አላቸው ግን ከጌታቸው አኳያ ያለውን ነገር በመዝነውና በሚገባ ተረርተው ሊጠቀሙ አይችሉም ልግመኞች ናቸውና ማለት ስለዚህ የራሳቸው ጥላት ናቸው ዘይቁሉ ሱፋ እንዳለው ማለት ነው ለሰዎች ታቂ መስራሉ ግን ለነሱ የዘላለም እድላቸውን እያወቁ የሚያጠፉ ሸረኞችና እንዳውም ጤናማ አእምሮ ያላቸው አይደሉም ቀውሶች ናቸው ማለት ይቻላል ይሄን ማይገባቸው ይላል አላህ Subhanahu Wa Ta'ala ወሚነና እንደገና ደግሞ ከሰዎች መካከል አለ እንደዚህ የዘረበት ማለት ነው من يتخذ كالله ليلا من دون الله كالله باشاجر انداد شركاء معناتنا الله رب العالمين ሁሉ ነገር የፈጠረውና የደበረው እሱ ነው ሲባል ይሄን ነገር ሰምቶም እንዳልሰማ ይሆንና አላህ ያው ሁሉንም ነገር ቢፈጥረም ወደሱ የሚያቀርቡና የሚያማልዱ ያስፈልጋሉ ብሎ የራሱ ደግሞ የሚደረድራቸው ሹረካዎችን የሚያመጣን ጉደኛ ታገኛለህ ከሰዎች መካከል ይላል እንግዲህ አላህ በዚህ ሁሉ ነገር የተለየ ብቸኛ ከሆነ ሌላው ማን ነውና ነው ከሱ ጋር መጥቶ ሊደራደር የሚችለው ግን ሰዎች ነን ብለው እንደገና ከአላህ ጋር ማንም ሊወዳደረው የማይችለው ጌታ ጋራ የተለያዩ አማልክቶችን የውሸት አማልክቶችን አምጥተው የሚደረድሩና የሚያወዳድሩ ጅሎችን ታገኛለህ ይላል የህግ ተውብላ ደግሞ እኮ የሚገርመው እነዛ ህገወጥ የሆኑ ራሳቸው በውሸት የፈጠሯቸውን አማልክቶች አላህ እንደሚወደድ ያህል ይወዷቸዋል ደግሞ አላህ የሚወደደውን ያህል አላህ ከሁሉ በላይ መወደድ መከበር ያለበት ጌታ ነው ለምን የሁሉ ስጦታ ሁሉ ምንጭ ነውና ሁሉም ባለውለታ ስለሆነ ማለት ነው ከአላህ ሌላ ያለው ግን ምን ፈይዶ ነው የምትወደው አላህ እንዳላህ አድርገው ምን አድርጎልህ ነው የምትወደው ግን እነሱ ራሳቸው በውሸት የፈጠሩና የደረደሯቸውን አማልክቶች አላህን እንደሚወዱ አድርገው የሚወዱ አሉ ይላል ሌላው ቦታ እንደውም አሸድ ይላል ከአላህ የበለጠ ይወዷቸዋል ለምን አላህን አላዩትም አያውቁትምና መኖር አለመኖሩም እየተጠራጠሩ ነው እነዚህ ራሳቸው የፈጠሩና የደረደሯቸውን ግን በቅርብ ስለሚያዋቸው ጌትነታቸው የበለጠ እነሱ ጋር ሚዛን ያለው እነዚህ ውሸቶች ናቸው ማለት እና አላህን እንደሚወዱ አድርገው የሚወዷቸውም አሉ ይላል ወይን ከሁድላ ማለት ከሁድል ሙእሚኒን ሊላህ ሙእሚኖች ጌታቸውን አላህን እንደሚወዱ ከሃዲዎች የውሸት አምላኮቻቸውን ይወዳሉ ልክ እንደ ሙእሚኖቹ والذين አመኑ አሸድ ሁበ لله هم ግን እነዛ አማኞቹ አላህን ከመውደድ አኳያ ከማንም የበለጠ የበለጠ ናቸው ይላል ማንም ውሸታም የውሸት አምላኩን ሊወዳለው ቢልም ሙእሚኖች አላህን የሚወዱትን ያህል ሊወድ የሚችል ማንም የለም ይላል ውሸቱን ነው ይሄ በምን ይረጋገጣል አንድ ፈታኝ ነገር ሲመጣ ማለት ነው አንድ ፈታኝ ነገር በሚመጣ ጊዜ ሁሉም የውሸት አምላክ ያለው ይተውና ፈጣሪ አምላክ ነው የሚለው ተቃራኒ ናቸው የሚለው ላይ ነው የሚመጣው ማለት ነው ሙሚኖች ግን ሲሰራ ይወደራ በደስታም በመከራም ጊዜ ሌላ አማራጭ ሁሉ ሁል ጊዜ አንድ ነገር ከመጣ የሚያስፈራ ነገር ከመጣ አንተ ድረስልን ብለው መማጸን ነው የሚያስደስ ነገር ከመጣ አንተ ነው ያረክልን ብለው ማመስገን ነው እነዛኞች ግን ሲደላቸው ሲመቻቸው ያው አምላኬ ማርያም ኢየሱስ ወደ ጅብሪል ረዳኝ ይላል ማለት ነው ነገሩ ተበስ ሲል ግን ሌላ ሁሉ እንደማያዋጣቅና ወደ ፈጣሪ አምላክ ይጠቃለላል ማለት ነው አንተ ነው የምሩለት በቃኝ ይላል ማለት ነው ፈጣሪ አምላክ ያቃል ይላል ያገረ ክርስቲያን ፈጣሪ አምላክ ያውቃል ሲጨንቀው በቃ ወደዚህ ነው የሚመጣው ወይላው ጊዜ ግን በየሳምንቱ ጣላ ለማጠጣት ታወቀው ወደ ይስተደማል ማለት ነው እና ሙእሚኖች ግን ሁልጊዜም ቢሆን ጌታን በመውደድ ወደር የላቸውም ለምን በማንኛውም መልኩ አማራጭ የላቸውምና ከሱ ጋር የወገኑ ናቸው ሌሎቹ ግን ሲደላቸው የራሳቸው ተቂሳቸው ያወጣቸው አሉ እንዳስል ደግሞ ጠበቅ ሲል እነሱን ይተውና ወደዛኛው ይመለሳሉ ሙእሚኖች ግን ሁልጊዜም ጌታን በመውደድ የበለጡና የላቁ ናቸው ይላል ወላ የረለዲነ ዘለሙ እነዚያ ነፍሳቸውን በኩፍር የበደሉ የሆኑት ወገኖች ቢያዩ ኑሮ ይላል እድ ባዲ ወይም ቢያውቁ ኑሮ የራ ቢማና ያለም ሆኖ ይመጣል ማለት ነው እነዚያ በሽርክም ሆነ በኩፍር ራሳቸውን የበደሉ የሆኑት ወገኖች ቢያውቁ ኑሮ በዚህ ስተታቸው የሚያጋጥማቸውን ነገር ከወዲሁ አበክረው ቢያውቁ ኑሮ እዲየረውን ላዳ ነገ አላህ በዚህ በኩፍራቸው ሳቢያ የደገሰላቸውን ቅጣት ተገልጦ جہነምን በአይን ብሌናቸው ሲያው አነ القوه لله ኃይል የተባለው ሁሉ ለካ የአላህ ነው ማለትም ሲረዱ ይላል ጀሚዓ ና እኛ በውሸት ነው ዝም ብሎ ገሌ ይማልዳል ገሌ ያቀርባል ገሌ ያጸድቃል እያን ስንባትል የኖር ነው ለካ ኃይል የተባለ ሁሉ ይሄንን የፈጠረ ጌታ የጀሃነም ባለቤት ነው ለካ ሊፈራ የሚገባው ማለትም ሲረዱ ማለት ነው የዛ ጊዜ የሚያጋጥማቸውን ነገር አሁን ቢያውቁ ኑሮ አበከረው ዱንያ በህይወት ላይ ያሉ ማለት ነው ወአን الله شديد العذاب አላህም ደግሞ ከፍቃዱ ላፈነገጡና በሱ ላጋሩ ወይም ለካዱት ቅጣቱ ጠጣር ከባድ መሆኑን እህን ጊዜ እዙ እያሉ ቢያውቁ ኑሮ ለመተፈዱ غيره አንዳዳ ከሱ ውጭ ያለን አምላክ ነው ብለው ሊይዙ ባልቻሉ ነበር ግን አለማወቅ ነውና ዝም ብለው በዚህ እየተደናበሩ ነው ያሉት ማለት ማለት ምንድነው ካፊር የተለያየ የሚያመልከውን ነገር ይደርስልኛል ይረዳኛል የሚል እምነት አለው ስለዚህ ይሄ ነገር በሱ አባቱ ተቅድማቱ የወረሰው ስለሆነ እውነት መስሎታል ውሸት በተደጋገመ ቁጥር እውነት ይመስላል እንደሚባለው ማለት ነው ግን ይሄ አይነት አመለካከት የሚያስከትለውን መዘዝና ጦስ ገና ነገ ጀሃነም በምን መልክ እንደሚመጣ ገልጬ አሁን ባታየው ህይወት እያለ ነው የሚለው ይህንን እኮ ነገር በማምለክ ሳቢያ የሚጠብቀ ጀሃነም ይሄን ይመስላል ቢያ አሁን ይፋ ባመጣለ ፊልሙን አበደን በዛ ልገር ዲካል አትችልም ይላል አላህ Subhanahu Ta'ala ይሄ በዚህ ነው እውነት መስሎ ነው እንጂ ብሎ ወዳው ደንግጦ ነው አቋሙን የሚለውጠው ማለት ነው ግን አለማወቅ ዛሬም እንግዲህ በሰላም ውላሃል አድራሃል ነገም ውላሃል አድራሃል ጀራኢሙን እየሰራ ስለዚህ የኔ ትክክለኛ ሃይማኖት ነው ብለህ እንትን የምትለው መዘዙን ስላላየህና ስላላወክ ነው በዛ ነገር የተዘጋጀውን ድግስ ብታይና ብታውቅ ኑሮ ግን ለመተፈሰ ምን አንዳዳ ከአላህ ሌላ በምንም አይነት የሱ አጋር አድርገ የምታመልከውና የምትጸልየው ነገር ልትይዛል ተገባ ነበር አለማወቅ ግን ምን አይነት መዘዝ እንደሚያስከትልብህ ስለማታቅ ዝም ብለህ ደውር በድንብሩ ትቀጥላለህ ቀጠሮ እስከሚደርስ ማለት ነው እና ይተበራ الذين اتبعوا من الذين اتبعوا ዛሬ በዱንያ ላይ ያሉ በዛ በተሳሳተ መንገድ ላይ አስከታይ የተባሉት አለቃ ተብየዎቹ የሚያደርጉትን ነገር ከወዲሁ ብታውቁት ኑሮ ይላል እንደገና ከተከታዮቹ ጋር ያለው አላቃቸው ምን እንደሚሆን ከወዲሁ ገልጨ ባሳያችሁ ኑሮ ወራአው العذاب በዛ በተሳሳተ ጉዟችሁ ደግሞ የተደገሰውን ቅጣት አሁኑ ገልጨ ባሳያ ኑሮ ወተቀጣት ቢሂም አስባ በመካከላቸው ያለው የውሸት ዝምድና ደግሞ እንዴት እንደሚቆራረጥ ባሳያችሁ ኑሮ ለመተፈጽሙም አንዳዳ አለቆች ታድርጋችሁ ታናንተ ታጠድቀኛለህ ታጠምቀኛለህ እያል ስታጎበጅት ባልቻልክ ነበር ይላል አላህ Subhanahu ማለት ምንድነው የመልቂያማ ሲሆን ሁሉም ይነሳል አለቃ ተብየው ሸማግላል ይገላግላል ያሰርካል ያደንቃል የተባለው ሁሉ ይነሳል አንተም ትነሳለህ አንተ ደሙሉ ተስፋ ነህ አለቆቻችን አሉ አባቶቻችን ያድኑናል ብለህ ተረት ነፍሰህ ነው እንትን ያልከው ገና ስትገናኝ አለቃ ተብየው አለቃውን ጋር ዞር በል ዞር ወደ ከዛ አካባቢ ይላል ማለት ለምን እንደሚያስከፍተው ያቃልና ማለት ነው የራሴ አንሶ ደግሞ እነዚህን እነዚህን ሁሉ ስታጃጅላቸውና ስታታትላቸው የኖርከው አንተ አይደለም ተብዬ እንዲያተሰሳለሁኝና ፊቱን ያዞርባል ገና ሲያይ እና ተበራ الذين اتبعوا አንተ አለቃ ብለህ ሸሄ ብለህ ስትወርቅ ስትነሳለህ ታጎበድድ ባለ በሌለ ጉልበት ስትቀድመው ኑሮህ ሲያበቃ የዛች ጊዜ ኬላዋ ላይ ስትገናኙ ይዞራል ማለት ነው ምን ነው ያላወቁኝም እንዴት ላለ አይ እኔ እኮ ዘሬ ነኝ ወደ ደወት ትፈነኝ አገልጋይ ትፈነኝ ይላል አላውቅም እባክህ ዞር በል ለምን አደጋ ናታ ያቺ እዛች ቦታ ላይ አውቃለሁ ገሌን ማለት የራሱ አስተፍ ደግሞ እንደገና በሌላ መጠየቅ እና ኢስተበራ الذين اتبعوا አይማዎቹ የአይመተ ضلال የስተት መሪዎች አለቃዎች አሽከሮቻቸውን ሎሌዎቻቸውን አናቃችሁም ብለው ይሰዷቸዋል ሸምጡ ያለምንም ህብረት አላውቅም ሰባ አለ 40 አመት 50 አመት አገልግለህ ሰድመህ አፈር ደንበልተህ ሼህ ያለኝ እሱ እስካለ ስትል ከርመህ አሁን ግን አላቅም ተወርበረክ በሚል ጊዜ ምን አይነት ስሜት ነው የሚያጋጥም ያኔ የሚያጋጥም ስሜት አሁን እዚህ ገልጭ ባሳይህ አንድ ደቂቃ እንኳን ስጋቁጭ አትልም ነበር ይላል አላህ Subhanahu Wa Ta'ala ወራው ለአዛ ከዛ ቅጣቱን ያያሉ ቅጣቱን ስላየ ነው ሰውየው እዛ በውሸት የነበረው ግንኙነትና ሰንሰለት ወዳውኑ ወደቃ አመድ የሚያደርግ ይጎደራ እየጎደራ ነው ያለው እዚህ ስለዚህ እኔ አንተን ረዳለሁ ማለት አይችልም ምናልባት አላውቀውም ብዬ በመካድ ባይሆን በሱ በኩል የሚመጣብኝ ቅጣት እንኳ ቢቀረፍ ነው የራሴ አንሰኝ ደግሞ ለምን ሌሎችን እቀበላለሁ በዛ መልክ እንደዛ አርገው ጉድ እንደሚፈሯቸውና አደጋ ላይ እንደሚጠሏቸው ቢገባችሁ ኑሮ እናንተ አላዋቂ ወሊዎች ይችላል ለመተፈሱሙም ዛሬ እነሱን አንድ ሰኮንድ እንኳን ድስት አለቃርጋችሁ ልትይዟቸው ባልቻላችሁ ነበር ግን ይህን መዘዝ ስለማታቁ በጅልነት ትነዳላችሁ እድሜ ልካችሁን ይላል አላህ Subhanahu Wa Ta'ala ወተቀጣፊ ሙላፋ ማለት እሱ አለቃ ሆኖ አብሽርኛ አለልህ እያለ በውሸት ይሸነግልህና ያጣልልህ ነበር ይሞላ ነበር አንተም ደግሞ ጌቶች አሉ አለቆች አሉ እያል ታወዲ ታመጉሰው ነበር ያ የውሸት እና መደጋገፍ በዛው ነው ይቦናል ደግሞ አላቀም ዘር በርባ ስለምን ታረጋለ በማን ትከሰዋለህ አላህን ዘንድ ከሄድ ሁላችሁም ወንጀለኛ ናችሁ አንተ ስለምን በቀለማው ተከተል አንተ ስለምን አወናበል ታሩ ሁላችሁም ወደ ጀሃነም ከሳሽና ተከሳሽ ምንም ውጤት አያመጣም ማለት ነው እና ይሄን ነገር አሁን ታዳ እዚሁ ዱንያ ላይ ዳረል ጀዛ አይደለችም እንጂ ይህንን ፊልም ራሱ ዝባታያ እንዲቀን ነው የሚለው አላህ Subhanahu Wa Ta'ala አለቃ ተብዬ ተቆፍቶ መላእክቶችን እንደበግ የሚነዳው የሚቦጠቡጠውን እሱ ቆርቁስ እርኩስ ነው በተሳሳተ መንገድ ነው ያዟቸው እየጎደ ያለው ይሄው ፊትለፊቱ جہነም ይሄ ነው የሚጠብቃችሁ እዛ አብራችሁ መግባት ትፈልጋላችሁ በየፊልሙን ባሳያችሁ አሻ ነው የምትለው ሁሉም ወደ ኋላ ነው የሚመለሰው ማለት ነው እሱም ደግሞ ያንን ጋይ ከወዲሁ አሁኑ ይቅርብኝ ያው እንግዲህ አንድ 40 አመት 50 አመት ፈርሱ ሊሞላ አይደለም ያጣለለው ይሄማ እዚህ ጀሃነም ገባ ቆንቁ ያው ይቅርብኝ ለምን የበላ ይሻላል ነበር የሚለው ማለት ነው ሁለታችሁም ምን እንደሚያስከትል መዘዙን ባለማወቅ በውሸት እየተሿሿማችሁና እየተወዳደሳችሁ ትቀጥላላችሁ ነገ ግን የሚመጣውን ነገር አሁን ቢገለጥላችሁ ሁላችሁም እዚሁ አይነላ ፈርተባብላችሁ ትለያዩ ነበር ይላል አላህ Subhanahu Wa Ta'ala ተተቀጣቱ የሙላቷ ማከላቸው ያለ የውሸት ግንኙነት ተበጣጥቶ ደብዛው ይጠፋል ማለት ነው وقال الذين اتبعوا ያኔ እንደገና ጅሎቹ ጊዜው ካለፈ በኋላ ጅሉ ከተቃጠለ በኋላ ዞሌዎቹ ይላል አሽከሮች አሽከሮች አለቆች ሲከዱ አናቃቸውም ሲሉ ምን ይላሉ የጸጸት እንትናቸው አስተያየት ይሰጣሉ እነዚህ ተከታይ የነበሩት ለው አነ ለዛ ከራህ ይላል እኛ ወደ ዱንያ የመመለስ እድል ቢፈቀድልን ኑሮ ረጃዓተ ለዱንያ ማን ነው ፈነተበራ ሚንሁም ያነ እነሱን ሰዎች አንቀረን እንጠፋቸው ነበረ ከማ ተበረኡ ሚን አልአን ዛሬ ጉድ እንዳደረጉ ተመልከቱ ከንቱ ምኞት ወደ ዱንያ ብመለስ እኔ ኢማን ትክክለኛውን ኢማን ፈልጌ ጌታን ተገዝቼ ተውሂድን ተላብሼ ወደ ትክክለኛው ሀቅ ሄዳለሁ ብሎ አይመኝም በቀል ነው የሚመኘው ዱንያ ቢመለስ ሰባ ዓመት ሰላሳ ዓመት የነበረው ቄስ ጳጳስ እሱን አፈር ገባ ብልቼለሁ እዛ ቢመለስ ነው ይሄ ነው የሚመኘው ሱብሃንአላህ ዛሬ ግን ይሄ ሲዳሉ ለፍልህ የሚለው ማለት ነው ወደዛ በመለስ ኑሮ እተበው ተከታይ የነበሩት ለዋአነ ለና ከረተን ለዱንያ ረጃአተን ለዱንያ ወደ ዱንያ መመለስ ብንችል ኑሮ አይፈቀድም እንጂ ምን እናረግ ነበር አሉ ፈነተበራአሚሁም ካለቆቻችን እንከዳ ነበረ የረው ይፈልገው ያዘራው ካጭር ባሪ ብለው ነበረ ይሄን ማለት አይታሰብማ በዱንያ ላይ ያለ ሱቅድስ ነው ወደ ውስጥ ያለው ምስጢሬን ሁሉ ያጣል መንፈስ ቅዱስ ይነግረዋል ብሎ እኮ ነው የሚያምን የነበረው አሁን ግን ከዛ ከውሸት እንግዲህ እንትና ወጥቶ አንተ አጭበርባሪ ነህ ማለት ትልቅ ጀብዱ ሆነ ማለት ነው አንተ አጭበርባሪ ነህ ልጅ ጉሩና ፈለው ነበር ብመለስ አበቀ ከዛ በኋላ አላሁ እና እንግዲህ የውሸት መነዳ መታለል መሸንገል ምን ያህል መዘዝ እንደሚያስከትል ማለት ነው እሱ ትልቅ በቀል አድርጎ ያለው እዛ ብመለስ ኑሮ ይሄ ሰው ያጭበርባሪ ነው ብዬ እኔ እሱን ከድቼ ረግጬ ነበረ ብሎ ይመኛል ማለት ነው ፈተፈነተበራ ሚንሁም ከነሱ እንጠራ ነበረ ከማ ተበረኡ ሚነልአን ዛሬ እነሱ አናቃችሁም ዘወር በል እንዳሉን እሱ እንደለመደ ከድመይ ቢለኝ ዘወር በል ባክ ብዬ በር ነበረ ላል ማለት ነው كذلك يريهم الله اعمالهم حسرات عليهم እንደዚህ ነው የአታላዎችም የተላያቸውም የሁለታቸውንም ከንቱ ስራ ውጤት ቀጠፍ አድርጎ የሚያሳያቸው ይላል ሁለቱም አሁን ተዘዘ ላይ ናቸው ያኛው እንደዚህ ባላጭወረበርኩ ባላታለል እኔ ወንጀል አልፈኝ ደግሞ በሌሎቹ ልጠየቅ ነው እሱም ደግሞ ባልታለል ባልሸነገል ኑሮ የፈጠረኝ ጌታ ባውቅ ኑሮ እስላም ርኩስ ነው እያቱ ከምስቅና ከምሳለቅ እነሱ ጋር እየብቀላቀል ኑሮ እያለ እንደገና ከንቱ ምኞትን ይደረድራል ማለት ነው ሁሉም ሐሰራ ቁጭት ቁጭትን ማጨር ነው ቁጭት ያጭዱት ነው ይሞላል وما هم بخارجين من النار እንግዲህ ሁለቱም አጣላውም ተተላዩም ተያይዘው ወደ ተመደበላቸው ሲኦል መግባት ነው ያኔ ወደ እሷ ከገቡ በኋላ ደግሞ ከጀሃነም ይወጣሉ ማለት ዘበት ነው እና አንድ ሰሞን እንደሚሉት አይደለም ማለት ነው አሁን ቀደም እንዳሉት አያመ ማዕዱዳት አበደን አንላቀቅም فسوف يكون لزاما ጀሃነም ተጨበጠች መልቀቅ የለም ባለቤቱ ልቀቅ ካላላት በስተቀር አበደም እሷ የጠለፈችው ሰው መላቀቂያ የለውም እና ወማሁም ቢኻሪጂነ ሚነናር አለቆቹም አሽከሮቹም ተያይዘው ይወርዳሉ ከዛ በኋላ ከጀሃነም መውጣት የሚባል ነገር መላይነሲንን ቢኖሩ አይታሰብም ይቀጥላል ነው የሚለው አላህ Subhanahu Wa Ta'ala ስለዚህ እንግዲህ የተውሂድን ጉዳይ እንግዲህ ጊዜ ራሳችሁን አጣጣሉ በአጭበርባሪዎች አትሸንገሉ ነው የሚለው አላህ Subhanahu Wa Ta'ala ምን አለ ጌታ አውቀ በቀጥታ በሱ ፍቃድ ብትመራ ለምንድን ነው የአንዴ የሸንጋዎች ሲታ የምትሆነው የተከበርክ ሰው ነህ ክብርህን ጠብቀህ እኔ ጌታ ጋር ተዋውቀ በቀጥተኛው መስመር ብትጓዝ እኮ እዚህም ማንም አይጫወትብህም እዛም ደግሞ ነጃ ተወጣ ነበር ግን ያለ መንገዱ የሄዱ አጣላዎቹም ተላዎቹም በመጨረሻ አንድ ጉድጓድ ነው ሲኦል ናት የምትጠብቃቸው እያለ ነው አላህ Subhanahu Ta'ala አዘነላሁ ሚና ያ አዩሃና እናንተ ሰዎች ሆይ ይላል ኩሉ ሚማ ፊል አርድ ሐላላ ጠይባ እና እኔ ጌታችሁን አውቃችሁ በእኔ ፍቃድ መመራት አለባችሁ እና ተውሂድን ከጨበጣችሁ በኋላ በምድር ላይ ያለ ሲሳይ ሁሉ እኔ ነኝ የፈጠርኩት ስለዚህ ከፈጠርኩላችሁ ሲሳይ የፈቀድኩትን ክፍል ብሉ ጠጡ ተጠቀሙ ለእናንተ ብዬ ነውና የባረኩላችሁ ይላል ወላ ተተቢው ኹጥዋት الشيطان የሰይጣንን እርምጃዎች አትከተሉ ፊተህሊሊ ወተህሪም ሐራምና ሐላል በማለት እንግዲህ ስህተት በተለያየ መልኩ ነው የሚመጣው አንዱ በሽርክ ሌላው በኩፍ ሌላው በማጭበርበር እንደገና ደግሞ ተህሪም الحلال وتحليل الحرام ሐራሙን ሐላል እያሉ ሐራሙን ሐላል እያሉ ደግሞ ይዘባርቁም አሉ በዚህም እንዳትሳሳቱ ሰዎች ሆይ በምድር ላይ ያሉ ሲሳዎችን የፈጠርኩት እኔ ነኝ ከተፈጠሩት ሲሳዎች አብዛኛዎቹን ፈቅጀላችኋለሁ ለፈተና አንዳንዶችን ደግሞ እርማ አርጌ ከልክልያለሁ ስለዚህ አንድ ነገር ልትበላ ስትል ይሄን ነገር ጌታ ፈቅዶታል አልፈቀደውም ሐላል የተፈቀደ ነው ጦይብ ንጹህ ነው ለጤንነት ተስማሚ ነው ማለትን ካወቅ በኋላ የጌታን ሲሳይ በልተህ አመስግነው የከለከለው ነገር ከሆነ ደግሞ ለጊዜው ፍላጎት ያረካለሁ ብለ በልተህ ለጀሃነም እንዳትዳርግ ሐራም በመብላት በሐራም የተገነባ ሰውነት የጀሃነም ሲሳይ ነው ተብሏልና ማለት ነው እና ከምድር ላይ ያሉትን ጸጋዎችን የፈጠርኩላችሁ ለእናንተ መጠቀሚያ ነው በመሰረቱ አብዛኛዎቹን ፈጥጃለሁኝ የተወሰኑትን ግን ለኔ ታማኝና ታዛዥ መሆናችሁ ለመፈተን حرام አድርጋለሁ حرامና ሐላሉን እየለያችሁ ሐላሉን ተጠቀሙ حرامን ራቁት ይላል ማለት ነው ወላ ተጠዩ ሁጥዋት ሸይጣን የሰይጣንን እርምጃዎች አትከተሉ ሸይጣን ምንድነው እርምጃው አላህ በምድር ላይ የፈጠረው ሁሉን ነገር ለሰው መጠቀሚያ ብሎ ነው የምን ሐራም የምን ሐላል ይላል ማለት ነው ማ ሐለ ፊል ፈው ሐላል እጅ የገባ ሁሉ ሐላል ነው ምንም ችግር የለም የሰይጣን መንገር ነው ያላገኘው ያልቻልከው ነገር ነው حرام የሚባለው ማለት ነው እዚህ ተገባ خلاص ምንም ችግር የለው የሰይጣን መርሆ ነውና እሱ حرام እና ሐላልን ሳትለዩ ዝም ብላችሁ ያልበሰበታችሁ እንድትበሉና ለጀሃነም እንድትዳረጉ ነውና የሚመክራችሁ በዚህ በአላልና በሐራም ረጀድም ጀሃነም እንዲያትመጣባችሁ ጠንቀቅ ማለት አለባችሁ ኢነሁ ለኩም አዱ ወሙዲን ሸይጣን ለናንተ ግልጽ የሆነ ጥላት ነው ለናንተ ኸይር አይመክራችሁም ሁልጊዜ ጥፋት ካልሆነ በስተቀር ስለዚህ እኔ ጌታችሁ የምነግራችሁና የምመክራችሁን ቸል ብላችሁ ጥላታችሁ የሚነግራችሁን የሰይጣንን መመሪያ ተቀብላችሁ የምትጓዙ ከሆነ በራሳችሁ ላይ መፍረድ ማለት ነውና ይሄን ወቁና ተጠንቀቁ ይላል انما يامركم بالسوء والفحشاء ሰይጣን እናንተን ሁልጊዜ አስቀያሚ ነገር እንድትሰሩ እንደገና ደግሞ ጠያፍ ነገር እንድታደርጉ ነው የሚያዘው በቃልም ይብልግና ቃልም እንድትናገሩ በተግባርም ርኩሳን የሆኑ ተግባራቶችን እንድታስተናግዱ ነው እሱ የሚኮለኩላችሁ ማለት ነው ወአን ተቁሉ على الله ما لا تعلمون በተለይ በአላህ ላይ የማታውቁትን ነገር እንድትባርቁ ነው የሚኮለኩላችሁ ማለት አላህ እንግዲህ ሸሪክ የለውም ሸሪክ አለው ምን ችግር አለው ይላል ማለት ነው ልጅ የለውም ልጅ አለው ኢየሱስ አዳማን ወለደ ይላል ማለት ነው ሚስት የለውም አለው ይላል ማለት ነው ይሄ የሸይጣን መመሪያ ነው እና ሸይጣን ሁልጊዜም ማንኛውንም ብልግና የተባለ ነገር ስልጣኔ አስመስሎ ነው የሚያቀርብልህ ማለት ነው ተራማጅ ያደርጋል ከዚህም ነው የሚሸማቀቁት ሐራም ሐላል የሚሉት እኮ ዝም ብለው ነው አረብ ምድር ላይ ያለ ላንተ መጠቀሚያ ነው ምንም ችግር የለውም እያለ ይሾፍራል ማለት ነው ይህንን እንደሚያደርጋችሁ ወቁና ሰይጣንን ተጠንቀቁ ይላል በአላህ ላይ የማታቁትን ነገር እንዳትዘሩ አድርጉ ይህንን እንግዲህ በአላህ ላይ በግምት የሚነገሩ ነገሮች ሁሉ ለስተት ነው የሚዳርጉት ማለት ነው ከግልጽ መመሪያ ላይ ተመስርተ ከሆነ ግን የምታውቀውን አውቀሃል የማታውቀውን አላህ ዓለም ታልክ ሙርታ ነው ምንም ችግር የለም ወሰለላሁ ዐለ ነብይ